إلى الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالقرآن وأرسل لنا أفضل الرسل بأفضل اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وعطتهم الملائكة وذكرهم الله فيمن عنده وعلى آله وصحبه ومن اهتدى بهديه أما بعد فقد وقفنا في الدرس الماضي عند قوله جل وعلا من سورة البقرة قلنا اهبطوا منها جميعا فإما يأتينكم مني هدى فمن تبع هداي فلا خوف عليهم ولا هم يحزنون فلنبدأ من هناك غير Mm-hmm.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 ምቀኝነቱ ተሰምቶት ለምንድነው እሱ የበለጠኝ ብሎ አተካራ እንደፈጠረባቸው ገልጾ ነበረ ማለት ነው እና አላህ ለመላእክቱ ለአደም ስገዱለት በሚል ጊዜ መላእክቱ ሁሉም እሺ ብለው ሲሰግዱ እሱ ኮርቶና አምጾ እንደቀረ ለምን አስተግድም ሲባልም እንዴት ከዚህ ከጨለማና ከከባድ ነገር የተፈጠረም ከብርሃን ከሳት የተፈጠርኩት ተሰግድለታለሁኝ እንዳለ በዛ ሰበብ አላህ እንደተቆጣበትና እንዳባረረው እንደረገመው ነብዩላህ አደም ደግሞ ባለቤታቸውን ሐዋን ፈጥሮ ወጀነት ዓለም ገብተው ተንበሻብሸው እንዲኖሩ ተፈቀደላቸው በኋላ አንዲት ዛፍ ብቻ እንዳትነካ ስላቸው የምቀኛ የሆነ ጥላታቸው አድብቶ ይችን ዛፍ ብትበላ ዘላለም እድሜ ታገኛለህ እንደውም ንጉስ ትሆናለህ በማለት ሲሰብካቸው እውነት መስሯቸው የእሱን ምክር ሰምተው ያችን ዛፍ በመቅመሳቸው አላህ እንደተቀየማቸውና እሳቸውንም ከጀነት እንዳሰናበታቸው የሚገልጽ ነበር ባጭሩ ማለት ነው እና የሰው ልጆች እንግዲህ ታጥን ጀምሮ የአይነት አደገኛ ጥላት አለባችሁና የአባታችሁ ጥላት እናንተንም ደግሞ እንዳያጠፋችሁ ተጠንቀቁት እያለ ነው የመጣው እና በመጨረሻ አላህ Subhanahu Wa Ta'ala ለአደም ጥፋታቸውን አውቀው ወደ ጌታቸው እንዲመለሱ ባሳወቃቸው በሰጣቸው እውቀት። ወደ አሁኑ ይቅርታ በመጠየቃቸው እንደተቀበላቸው ገልጸን ነበረ የቆምነውና ከዛ ያው ከጀነት ዓለም መሰናበቱ እንዲያልተነሳላቸው ወደ ዱንያ ወርደው አላህ የፈለገውን ያህል በምድር ላይ እንዲኖሩ ከሰይጣን ጋር የጀመሩትን ትግል እንዲቀጥሉ እስከ ትውልዶቻቸው ተሰናበቱ ያን የስንብት ቃል ነው አሁንም መነሻ ያደረግ ነው። ቁልና ቢጡ ሚንሃ ጀሚያ እንግዲህ ሁላቸውም ከዚህ ከሰማያት ዓለም አካባቢ መውረድ አለባችሁ ተባሉ አደምም ሐዋም ሸይጣንም ማለት ነው እና ሁላቸውም ከዛ አካባቢ እንዲባረሩ ተደረገ ግን የሰይጣን መባረር ዘላለማዊ ሆነ እና አደም ግን በመመለሳቸው አላህ Subhanahu Wa እንደገና ወደ ጸጋው ዓለም እንደሚመልሳቸው ተስፋ ሲገባ ግን ለተወሰነ ጊዜ በዱንያ መኖር እንዳለባቸው ተነገራቸውና ትንብት ተደረገላቸው ማለት ነው ውረዱ ወደ ምድር ዓለም አልናቸው ሁሉንም በጥቅሉ ይላል ፈኢማ የትየነኩም ሚኒ ሁዳ እዛ ምድር ዓለም ላይ ከወረዳችሁ በኋላ ከኔ የሆነ መመሪያ ከመጣላችሁና ከደረሳችሁ አላቸው ተስፋ ነው እንግዲህ ነው አሁን የህዱ ጥላችሁ ስላችሁ በቃ አለው ለመጨረሻ አለው ማለት አይደለም ወደፊትም እንደገና ሁለተኛ ተጨማሪ ፈተና ሊሰጣችሁ ይችላል ያሁኑ ፈተና ብትወድቁ አንድ ተማሪ አንድ ፈተና ቢወድቅ ያለቀለት ማለት አይደለም እንደገና አቋሙን አስተካክሎ ድክመቱን አርሞ ለመመለስ እድል አለውና አሁንም መልእክት ልክላችሁ ይሆናል አላቸው ከኔ የሆነ መመሪያ ከደረሳችሁ ፈመንተቢያ ሁዳዬ ያንን መመሪያዬን የተቀበለና የተከተለ ፈላሆሁን አለይህም የዚህ አይነት እንግዲህ ተቀባይና ተከታይ ከተገኘ በእነሱ ላይ የሚያስፈራ የሚያሰጋ ነገር አይኖርም ምንም አሁን ያጠፋችሁት ነገር ቀላል ባይባልም አልፋችኋል ወይ ማለቱ ነው እና ወደፊት እንኳን ቋሜን ባስተካከል አላህ ቀደም ሲል በፈጸምኩ ስህተት አይምረኝም ይሆናል ብላችሁ አትጨነቁ እንደለም ለማመላለስን ያሳመረ እኔም አቀባበልን አሳምርለታለሁ ይላል ታበ ምን ዘንዴ ከአነማ ለምድሪም እንደተባለው አንድ ሰው ተልቦ ተጸጽቶ ከወንጀሉ ከተመለሰ እንዳልወነጀለ ነው የሚቆጠርለት ማለት ነው ቁል ያ ኢባዲ الذين اسرفوا على انفسهم لا تقنطوا من رحمه الله እንዳለው ወላሁም ያህዘኑን ወይም ደግሞ የሚመኙትን ነገር አጥተው የሚያዝኑም አይሆኑም ማለት ነው ና ፈላኸፉን አለይሂም ማለት የአላህ ቁጣና ቅጣት ይደርስብናል ብለው አይፍሩ አመላስን ታሳመሩ እንዲሁም ደግሞ ዘላለማዊ ጀነት አተናት እንቀራለንም ብለውም አይዘኑ በማለት አላህ Subhanahu Wa Ta'ala ተስፋ ቃል ገባላቸው ማለት ነው ስለዚህ የአደም ዘር የአባቱን ታሪክ መድገሙ አይቀርም እንደው ያው ይሳሳታል ያጠፋል ማለት ነው ግን ሲያጠፋ ያባቱን የጥፋቱን መስመር ብቻ አይደለም መከተል ያለበት አመላለሱንም ማወቅ አለበት እንዳባቱ ስለዚህ እኛም አጥተን ተሳስተን እንዳባታችን በወቅቱ ተተመለስ አላህ እንደሚቀበለን ነው ተስፋ ያደረገው ምክንያቱም ጀም አደረገው አደም ብቻ ሳይሆን ፈመን ተቢአ ሁዳየ ነው ያለው በኩል ዘማኒ ወመካን የጌታን መመሪያ የተቀበለና የተከተለ ቀደም ሲል እንኳን በማወቅም ባለማወቅም ያጠፋና ያከፋ ቢሆንም አላህ ከልቡ ከተመለሰ ድረስ ይቀበለዋል ምንም አጅሩን አይቀንስበትም በቀዳሚ ወንጀሉም አይዘውም ይቅርታ ያልፈዋል እያለ ነውና ይሄ ትልቅ እድል ስለሆነ ሁላችንም ለስተት የተጋለጥ እንደመሆናችን በተሳሳትን ቁጥር ተስር ተስር አጀል ሳይቀድመን የታየ ተሳስቻለሁኝ እነና ዘለምና አንፉሰና ወይለም ተፍር ለና ወተርሐምና ለነኩነና ሚነል ኻሲሪን የሚለውን የአባታችንን መርህ መድገም መቻል አለብን ማለት ነው እና ብዙ ሰዎች ግን ያጠፋሉ በጥፋታቸው ተጸጽተው በመመለስ ፈንታ እስከ መጨረሻው ጫፍ ድረስ ሊሄዱ ይፈልጋሉ ያ ነው ትልቁ ችግር ሰው ካልተመለሰ አለቀለት ምን ከጥፋት ከተመለሰ ምንም ወንጀሉ ቢበዛና ቢሰፋም ከአላህ ራራየ ሊሰፋ ስለማይችል አላህ እንደሚቀበለው ነው ቃል የገባለት ማለት ነው ወንደሪነ ከፈሩ እነዚያ ደግሞ ይህ ሁሉ እድል ተሰጥቷቸው ጆሮ ባልበስ በማለት ከዴትን የመረጡ እና የፈለገው ቢሆን እኔ ጌታ የሚባል ነገር አላውቅም ወይም በሱ ፍቃድ አልመራም ብለው ሐቅን የሚደብቁና የሚያምፁ የሆኑትማ ወከዘቡ ቢአያቲና አንቀጾቻችንንም ያስተባበሉት በነብያት አማካይ ያወረናቸውን መርህ እስላም አንቀበልምና አንከተልም ብለው የሚያስተባብሉ የሆኑትማ እነሱ ምንድነው ጣፈንታቸው ካላችሁ ኡላኢካ ናር እነዚህ የጀሃነም ሰለባዎች ናቸው ይላል ለጀሃነም ማገዶ እንደሆኑ ተመድበዋል በማለት ወዲሁ ቁርጡን እንዲያውቁ ጥቅቹን ይናገራል ማለት ነው እና በጀሃነም ውስጥ ዘላለም የሚኖሩ ናቸው ሁም ፊያ ኻሊዱን ጀሃነም ከገቡ በኋላ ለተወሰነ ጊዜ ተቃጥለው የሚወጡ ወይም ደግሞ የሚሞቱና የሚጠፉ ሳይሆኑ ሁል ጊዜ ላይ ሙቱ ፊያ ወላ ያህያ እንዳለው ሞትም ቢመኙ አይገኝም ወይም ደግሞ ማረፍም አይፈቀድምና ኩለማ خبث جدناهم سعيرا እንደሚለው ጀሃነም ዘላለም ታቃጥላቸዋለች አንድ አፍታ አቃጥላ ጋብ በምትል ጊዜ እንደገና እንዳዲስ ይመለሳሉ እሷም እንዳዲስ ቃጠሎዋን ትቀጥላለችና በዚህ መልክ ዘላለም እንደሚኖሩ ከወዲሁ አሳውቅና አስጠንቅቃቸው ይላል ማለት ነው ስለዚህ ኩፍር የሚባል ነገር ምን ያህል አደገኛ መሆኑን አላህ Subhanahu Wa Ta'ala በግልጽ ቋንቋ ነው ያስቀመጠው ሰዎች እንግዲህ ነጣ ነን በሚል ፈንታ በሚል ሰሊጥ የፈለግነውን ነገር እምነት መቀበልም አለመቀበልም የራሳችን ምርጫ ነው ይላሉ ይህ ማለት ምንድነው ጥፋትን ተመረጥኩኝ ያው ጥፋቱ የራሴ መብቴ ነው ምንም ችግር የለውም ይመስላቸዋል አይደለም አላህ Subhanahu Wa Ta'ala የፈጠራቸው የሚያኖራቸው የሚቀልባቸው እሱን አውቀው እንዲገዙና እንዲታዘዙ ነው ከዚህ መስመር እንወጣለን ካሉ ለጊዜው መኖር ይችላሉ ግን በመጨረሻ አላህ Subhanahu Wa Ta'ala ያዘላቸው ቀጠሮ የሲኦል ያሸለቆናት የምትሆነውና ይሄን አውቀው ይግቡበት በማለት ያስጠነቅቃል ስለዚህ እንግዲህ እኛም ራሳችንን መፈተሽ ይኖርብናል ያቱም አላህ Subhanahu Wa Ta'ala እንደገለ እንደገለ ብሎ የስም ዝርዝርና ሰንጠረዥ አላስቀመጠም። የበኔ በኔ የካዱና አንቀጾችን ያስተባበሉ ነው የሚለው አንዳንዶቹ ያው ሙስሊም ሆነው ከሙስሊም ህብረተሰብ ተወልደው በተለምዶ ሙስሊም ነን ይላሉ የተወሰኑ እስላም ተግባራትን ያከናውናሉ ይሳተፋሉ ግን በሌላ በኩል በማወቅም ባለማወቅም አላህን የመካድ ባህሪ ይታይባቸዋል ማለት ነው እና ሙሉ በሙሉ ጌታ የለም ማለት እንኳ ባይደፍሩ የጌታን መብት ይክዳሉ ማለት ነው ለጌታ ማድረግ የሚገባውን ነገር አያደርጉም አዛን እየሰማ ዙሪያውን ዝም ብሎ በሆነ ባልሆነ ነገር እያሽካካ እየተጫወተ ሶላት የሚያሳልፈው ምንድን ነው ባፉ ካፍር ነኝ አይልም ግን በተግባሩ ካፍር መሆኑን ነው እየመሰከረ ያለው ማለት ነው ዘካ ወዝወበት ስንት መላይን ያለው አንድ ነገር ለቀንሶ ቆርቶ ለሚስኪን የማይሰጥ ከሆነ የጌታ ትእዛዝ ምንም ዋጋ የለው እንደማለት ነው አልሊሳን አልሃሉ በቃሉ ባይናገርም ማለት ነው ረመዳን ያለምንም ምክንያት እንይበላ ከሆነም እንደዛው ነው ማለት ነው እድሜ ልኩን የማያደርግም ከሆነ እንደዛው ነው እምነት ያደርግ ኑሮ ያን ነገር ሊያደርገው ይችል ነበርና ማለት ነው ስለዚህ በተለይ አርካን እስላምን ገቢራዊ የማያደርግ ሰው እንብሎ አህመድ መሐመድ ስለተባለ ብቻ ሙስሊም ነኝ እያለ ቢቀጥል ሙስሊም ሊሆን እንደማይችል ነው ተግባ በተግባር ነው ሰው የሚፈተነው ማለት ነው ወከደሙ ቢአያቲና ቆጫችን ያስተባበሉ የአላህ ከቆጭ ዋጅባትን ያዛሉ ሙሐረማትን ይከለክላሉ የሚጠቅመንን ይመክራሉ እነዚህን የሚሰጡንን መመሪያዎች አክብረን በስራ ላይ ለማዋል ፈቃደኛ እስካልሆን ድረስ አሁንም አለዲነ ከፈሩ ውስጥ ልንገኝ እንችላለን ማለት ነው እና አንድ ባን የተግባራችንን አንቀስቃሴያችንን ከቁርአን ጋር ያለው ግንኙነታችን ነው ሙስሊምና ወይም ሌላ ሊያደርገን የሚችለው እንጂ በተለምዶ ከሙስሊም ህብረተሰብ ከአብራክ መውጣቱ ሙስሊም አያደርገንም ማለት ነው እና የዛ አይነት እንግዲህ የከደት በሽታ የተገኘባቸው ማንም ይሁን ማን ጥቁርም ይሁን ነጭ ደሃም ይሁን ሀብታም በአጠቃላይ ሀገሩ ሲኦል ነው እያለ ነው አላህ Subhanahu Wa እና ዛሬ በህይወት በጤንነት እያለን ይህንን አቋማችንን ገምግመን ሙእሚን መሆናችንን ማረጋገጥ ይኖርብናል ማለት ነው ከዚህ በኋላ በመቀጠል ወደ ታሪኩ ዓለም ያስገባናል እና ነብዩ መሐመድ አለይሂ ሰላቱ ወሰለም ያው እንደሚታወቀው የመጨረሻ ነብይ ናቸው ከሳቸው በፊት በጣም በርካታ ነብያቶች አልፈዋል በአለም ዙሪያ እሳቸው በኋላ ግን አንድም ነብይ የለም ይሄ ወኻተመ ነብይን እንዳለው አላህ የተረጋገጠ ጉዳይ ነው ማለት ነው ስለዚህ የሰው ልጅ የመጨረሻው እድል የሚወሰነው በነብዩ መሐመድ ተልእኮ ነው እሳቸውን መቀበል አለመቀበል እጣ ፈንታን ይወስናል ማለት ነው ለዚህ ነው እና ما من احد من هذه الامه يهودي ولا نصراني سمع بمن بي ወለም የተቢዕኒ ፈነሲቡ ጀሃነም ያሉታው ከማ ቃል ረሱል አለይሂ ሰላቱ ወሰለም እኔ ከመጣው በኋላ በዚህ ምድር ላይ ማንኛውም የሰው ዘር እኔ መምጣቴን ሰምቶ ሳይቀበልና ሳይከተለኝ ከቀረ ይሄ የጀሃነም ሰለባ እንደሚሆን አይጣጠራ አይጠራጠር ብለዋል ማለት ነው ስለዚህ ይህንን እንግዲህ የአላህ የመጨረሻ ልጅ ልጆች የሰጠውን እድል በዋዛ ፈዛዛ በተለምዶ አባቴ ያንዴ የአያቴ ሃይማኖት ነው ይያሉ ከእስላም ርቀው የሚኖሩ ሰዎች በራሳቸው ላይ አደጋ እንደደቀኑ ሊያውቁ ይገባቸዋል ማለት ነው ስለዚህ እስላም ከመጣ በኋላ እንኳን እምነት ቢስ የሆኑት ቀርቶ ከዛ በፊት የነብያት ተከታይ ነን የሚሉት እንኳን ሳይቀሩ ወደ እስላም ይጋበዛሉ ማለት ነው በዚህ ታሪክ ውስጥ እና ይሁዳ ለምሳሌ እነ ነብዩላህ ሙሳ ተከታይ ነን ባይ ነው ተውራትን እንከተላለን ባዮች ናቸው ክርስቲያኖች የነብዩላህ ኢሳ ተከታይ ነባዮች ናቸው በወንጌል እንመራለን የሚሉት ናቸው እነሱ እንኳን ሳይቀሩ አሁን ተለዋጩ እስላም የመጨረሻው ዲል መጥቶላቸዋልና ሁላችሁም ተሰባስባችሁ ወደ እስላም ሽግግር ማድረግ አለባችሁ ይላል አላህ Subhanahu Wa Ta'ala ይህንን ጥሪ ያልተቀበላችሁና አዲሱን ነብይ ያልተከተላችሁ ከሆናችሁ እናንተም ህገወጥ ትሆናላችሁ ለማለት ነው ይህንን ታሪክ ያመጣልን ማለት ነው እና ነብዩ ይህች የወረደችው በነገራችን ላይ መዲና ነው ነብዩ ተተሰደዱ በኋላ ማለት ነው በመዲና ዙሪያ በርካታ የሁዳ ብሔረሰቦች ነበሩ በኒ ነዲር በኒ ቁረይዛ በኒ ከኑቃ የሚባሉ እነዚህ ሰዎች በመሰረቱ የመጡት የመጨረሻውን ነብይ ፍለጋ ነው ሀገራቸው ፍልስጤምና ሱሪያ ነበረ እና የመጨረሻው ነብይ የሚላከው አረቡ ክልል ነው የሚል ትንቢት አለ መጽሐፍ ቅዱስ ውስጥ ና ያረቡ ክልል ማለት ደግሞ ሂጃዝ ነው ዋናውን ብርቱ ና ሂጃዝ ማለት መካና መዲና መካከል ያለውን ሀገር በሙሉ ያካትታል እነዚህ የውዶች ይህንን ትንቢት በሚሰሙ ጊዜ እነሱ ቀደም ሲል በመቶ የሚቆጠሩ ነብያቶች በእነሱ ሊረሰብ በእነሱ ቋንቋ ሲመጡ ቆይተዋል የመጨረሻው እድል ግን በእናንተ በኩል ሳይሆን በሌሎች ብሔር በኩል ነው የሚመጣው የሚል ጥቆማ ደርሷቸው ነበረ ስለዚህ ያንን ነብይ ለማገኘት ብለው አገር ንብረታቸውን ትተው ለብዙ እንደ አመታት ቀድመው ገና ነብዩ ተመፈጠራቸው በፊት መዲና ነው የሂጅራ ሀገሩ የሚል ጥቆማ ምልክት ሰጥቶ ነበርና መዲና መጡ ማን ይሄን ነገር ለመፈለግ ነው በመሰረቱ የመጡት ከመጡ በኋላ መዲና ዋና ከተማው ውስጥ ሙሽሪኮች ናቸው አሉት ልክ እንደ መኮች ታውት የሚያመልኩ ህዝቦች አውስና ከዝረጅ የሚባሉ ነበር የሚበዙት ኋላ አንሷር የተባሉት ማለት ነው እነዚህ ግን ኋላ የመጡ በመሆናቸው መሀል ከተማ መግባት አልቻሉም በዙሪያ የተከተማ ዙሪያ ግን የተለያዩ ክልሎችን አልምተው እዛ ተቀመጡ በተጠባባቂነት ማለት ነው እና የመጨረሻው ምናልባት እንግዲህ እኛ አገሩን ነውና የመረጠው እዛ ሂጃዝ ካሉ ሰዎች ነው የምልከው ስላለ እኛ ይልከናል ብለው አላህ ሊያስታስቱ ፈልገው ነው ማለት ነው ምናልባት እዚህዛ ስንሆንለት ይያኔ ወርጠን እንታለ ብሎ ሱብሃንአላህ እንጂ የሌላው ሰው የፈለገው ይመረጥ ቢሉ ኑሮ መምጣትም አያስፈልግ ነበረ ግን ለተንኮል ነው የመጡት መጀመሪያው ነው ማለት ነው አሁን እንደተፈራው ከነሱ ብሔር ውጭ ለአረቦቹ በሚሰጥ ጊዜ ነገሩ እድሉ ርቋል ሄደም ያጎታቸው ልጅ ነው እነሱ ታቅ ዘሮች ናቸው የኛው እስማኤል ልጅ ነው የተነሽና የታላቅ ወንድም ልጆች ናቸው ግን ምቀኝነታቸው እንደለመዱ መጥባት የለመደ ጥጃ ሲዝጋጉራል እንደሚባለው ሁሉንም ዲል ናኑ ሻቡላህ አልሙክታር እንዳሉት በእኛ እንደተጀመረ በእኛ ያልቃል ብለው ያሰፈስፉ ነበረ ማለት ነው አላህ ግን Subhanahu ወተዓላ የመጨረሻውን እድል በእስማኤል በኩል በወረደው ለመሐመድ ነው የምሰጠው ብሎ መጀመሪያም ጠቁሟቸዋል ኢሳ በግልጹ ነው የነገራቸው ወሽረም ቢረሱል ያቲ ባዲ ስሙ አህመድ አህመድ ወይ መሐመድ የሚል ስም እስራኤል ውስጥ የለም አስለም ስሙ ብቻ ወሳኝ ነው ራሱ ስሙ በትንቢ ተቀምጧል ስለዚህ የሚገርመው አህመድና መሐመድ ብለው መጠራት አልቻሉም ለማሳሳት እስከሞከሩ ድረስ ለምን ስሙን ሳልተጠቀሙትም ነበር አላህ ጋር ረደባቸው እና አሁን እዛ መዲና አካባቢ መጥተው ለብዙ አመታት ሲጠብቁ ከቆዩ በኋላ ወቅቱ ሲደርስ ነብዩ ያው መካ ተልከው ለ13 አመት መኮች ጋራ ሲታገሉ ቆይተው በመጨረሻ አላህ ፍቃድ ሆኖ ወደ መዲና ሂድ ሲላቸው እዛ ሲሄዱ የተለያዩ ህዝቦችን አገኙ መጀመሪያ ዋና ከተማ ያሉት አውስና ፈዝረጅን ታዋታውያን ናቸው እነሱ በቀላሉ ሳያስቸግሯቸው ወደ እስላም በመግባታቸው አንሷሩላህ ተባሉ ማለት ነው እነዚህኞቹ ግን የሪሳላ ናፋቂ የነበሩት ሰዎች በተቃራኒው እንደገና ሌላ ሰው መሆኑን ሲያውቁ የነሱ ዲር አለመሆኑን ሲያረጋግጡ ጥንያዙና ያዙና ተቀየሙ እና ይሄ አይደለም ይመጣል ተብሎ የተነገረው ሰውዬ እንደው ባፈጨለለት የነ እንትኑን ታሪኩን ሰምቶ እንደኛው ሊሞክር የመጣ የተነሳ መሰላቸው ማለት ነው እና ይመጣል የተባለው ነብይ እርግጥም ይመጣል አይቀርም በትንቢት ጌታ ተናግሯልና ግን ይሄ እንዳይመስላችሁና እንዳትሳሳቱ እያሉ መስበክ ጀመሩ ማለት ነው ወዳቸው እያወቀ ነው ዋናው ሊቃቸው አብዱላህ ኢብኑ ሰላም ሰልመዋል በትክክል የተባለለት ነብይ ይሄ ነው ብለው እነሱ ግን በመቀኝነት አንቀበልም ብለው አመጹና ለነብዩ እንቅፋት መሆን ጀመሩ ማለት ነው ያኔ አላህ Subhanahu Wa Ta'ala በቀጥታ በስማቸው ጠርቶ ይህንን እንግዲህ ተንኮላዊ አካዳቸውን በቀላሉ ቢያቆሙ እንደሚሻላቸው ሊመክርና ሊገስጣቸው ነው እንዲህ ካሉ ግን አደገኛ ኪሳራ ውስጥ እንደሚገቡ ይገልጽላቸዋል ማለት ነው ስለዚህ መጀመሪያ አላህ እንደማይቀበሉም እንደማይሰልሙም እያወቀ የዳዋ ሁሉ ጊዜ ጥሩና ለስላሳ መሆን አለበት ማለትም ለማስተማር ያ በኒ እስራኤል አላቸው እናንተ የእስራኤል ትውልዶች ሆይ እስራኤል ማለት በመሰረቱ የነብዩላህ ያዕቆብ ስም ነው ነብዩላህ ያዕቁብ ዋናው መታወቂያ ስማቸው ያዕቁብ ነው ግን እጥል ስማቸው ወይም የክብር ስማቸው እስራኤል ይባላሉ በእነሱ ቋንቋ በአብራይስጥ ቋንቋ ኢስር ማለት አብድ ማለት ነው ኢል ማለት አላህ ማለት ነው አብዱላህ እንደ ማለት ነው እና ያ በኒ እስራኤል ያ በኒ አብዱላህ እንደ አርጁል ሙባረክ የተባረከው የታላቁ ወዳጀ ልጆች ይላቸዋል ተንኮላቸውን እያወቀ ያባብላቸዋል እናንተ የዛ የታላቁ ወዳጅ የያዕቆብ ዘሮች ሆይ ይላቸዋል ማለት ነው እذكرون ያመት የለቲ አናምቱ አለይኩም እኔ በእናንተ ላይ ቀደም ሲል የለገስኩትና የቸርኩትን ጸጋዬን አስታውሱ እና እኔ ብዙ ጸጋ ሁሌላችኋለሁ ለእናንተ የዛ ጸጋ ባለቤት የሆንኩትን የእናንተና የቅድመ አባቶቻችሁ ወዳጅ የሆንኩትን ጌታችሁን በቀላሉ መጋጨት አይበጃችሁምና እኔ ጋር እኮ መጣላት የሚያስከትለው መዘዝ ከባድ ነው ስለዚህ የኒዕማው ሁሉ ምንጭ ነው ስለሆንኩኝ ቀደም ሲል ለእናንተም ለአባት ለቅድማያቶቻችሁ የሰርኩትና የለገስኩትን ጸጋዬን አስታውሱ በላቸው ይላል ዋውሁ ቢአህዲ ቃል ኪዳኔን ደግሞ አክብሩ ሙሉ በላቸው ኡፊ ቢአህዲኩም ያን ካደረጋችሁ እኔም ቃል ኪዳኔን እሞላላችኋለሁ ወኢያየ ፈርሃቡን ከዚህ ጥብቅ የምታፈነግጡ ከሆናችሁ ደግሞ እኔን እጅግ ፍሩኝ ተጠንቀቁኝ በማለት አላህ Subhanahu Wa Ta'ala በመግቢያው ላይ በማባበል በማጠቃለያው ላይ ደግሞ በማስጠንቀቅና በመዛት ጠጠር ያለ መልእክት አስተላለፈላቸው ማለት ነው። እና ነብዩ እንግዲህ ትክክለኛ መሆኑን እያወቁ አለመቀበል ያዝማሚያ በሚያሳዩ ጊዜ እናንተ ሰዎች ልብ በሉ ወደ አደጋ እየሄዳችሁ ነው እኔ እኮ እናንተን የወዳጆቼ ልጆች ናችሁና በቀላሉ ሳላስጠነቅቅና ሳልመክር ላጠፋችሁ አልፈልግምና መቼም የያዕቁብ ልጆች ናችሁ እውነት የያዕቁብ ልጆች ከሆናችሁ የዛ የደጉ አገልጋይ ልጆች ያዋልኩላችሁን ውለታ ተገንዝባችሁ አሁንም ከኔ ጋራ መስማማትና ነብየን መተባበር እንጂ መጋጨት እንደማይበጃችሁ አውቃችሁ አደብት ገዙ ይሻላል እንዴ ካላችሁ ግን እኔን ፍሩኝ በምን እንደምመጣባችሁ አታውቁም በማለት ማስጠንቀቂያ ሰጣቸው ማለት ነው هذا وصلى الله وسلم على النبي ቀጣውን በሚመለከት በሚቀጥለው እንመለስበታለን ሰላም አለ ረሱላህ እንደገና ተመልሰናል እና አላህ Subhanahu Wa Ta'ala ለቀድሞ የወዳጆቹ ልጆች የመጨረሻውን እድል እስላምን ያለ መግረጭረጭ መቀበል እንደሚበጃቸው እንቢ ካሉ ግን አሳር መከራ እንደሚከተላቸው እያስጠነቀቀ ወደ እስላም ይጋብዛቸዋል ማለት ነው እና እንግዲህ የሽግግሩ ዘመን ነው ከዛ በፊት እነሱ በምድር ላይ ያሉ ሃይማኖቶች የመሪዎች ነን ብለው ነበር የሚያስቡት እና የነሱ የመሪነት እያከከመለት ነው ማለት ነው እስከዛሬ በምድር ላይ ከሚገኙት ሁሉ እኛንን የምንሻለው የነ ሙሳ የነ ኢሳ ተከታይነን እያላችሁ ስታቀራሩ ከርማችኋል ያ ጉዞ ግን እኔን ስላላረካኝ ካሁን በኋላ ተለዋጭ አካል አምጥቻለሁኝና ተፈልጋችሁ በወዳጅነታችን እንድንቀጥል ወደ አዲሱ ስርዓት ተሸጋግራችሁ ከሙስሊሞቹ ተቀላቅላችሁ መቀጠል ትችላላችሁ እንዴ ካላችሁ ግን የእናንተ እድል ካሁን በኋላ ሊቀጥል አይችልም እኔን ብትፈሩና ብትጠነቀቁ ይሻላል እያለ ነው ያለው ማለት ነው ስለዚህ በአሁኑ ጊዜ በተለምዶ ሁለቱ ሃይማኖት ታላላቅ ሃይማኖቶች ሶስቱ ሃይማኖቶች እያሉ የሚናገሩ አሉ ማዲ ሁለቱ ሶስቱ ሃይማኖት በትክክል ሃይማኖት ከፈለገ አላህ Subhanahu Wa Ta'ala ያለፉትን ሁሉ በሙሉ ወቅታዊ ነበሩ ተለዋጩ እስከሚመጣ ድረስ ነው የይሁዲያም ነስራንያንም ያመጣው ከዛ እስላም ከመጣ በኋላ ግን እስላምን ተፎካካሪ የሆነ ምንም አይነት ሃይማኖት የለም ዝም ብሎ ራሴን አጣልላለህ የሚል ካለ መቀጠል ይችላል አለበለዚያ ወመን يبتغي غير الاسلام دينا فلن يقبل منه وهو في الاخره من الخاسرين ከእስላም ባሻገር ማንንም ሃይማኖት ያዋጣኛል ብሎ የሚከተል ካለ በከንቱ ለፋ ከሱ ተቀባይነት የለም እሱ በመጨረሻው ዓለም ከንቱ ዋጋ ቢስ ነው ብሎ ውሳኔውን አሳልፏል ማለት ነው ከመሆኑም ያንን ነገር ነው አሁን የሚያሰምርበት ይላል ቀጥሎ ወአሚኑ ቢማ አንዘልቱ አለ ካሁን በኋላ ታሪክ ማንበቡን ተውና እኛንን ታላቅ ሰዎች እኛንን የተውራት ባለቤት የእንጅል ባለቤት የሚለውን ተውትና አሁን ትኩስ ያወረድኩላችሁን መመሪያ አምናችሁ ተቀበሉት ቁርአንን ተቀበሉ መሐመድን ተከተሉ መዳን ከፈለጋችሁ ኢላለ ማለት ነው ሙሰብቀ ሊማ ማአኩም አሁን ያወረድኩላችሁ አዲሱ ተለዋጭ መመሪያ እናንተ እንድትቀበሉት የሚያደርጋችሁ ምክንያት አለ እሱ ምንድነው ከናንተ ጋራ የቆየውን አረጋጋጭና መስካሪ ነውና ይላል ማለት እስላም ሲመጣ እኔ ነኝ የመጀመሪያውም የመጨረሻውም ትክክለኛ ሃይማኖት ከኔ በስተቀር ያለ ምንም ነገር የለም ቢል ኑሮ እንዴት የኛን ስንት ለዘመናት የቆየንበትን ዋጋ ቢስ ያደርጋል ስለዚህ እኛን እያንቋሸሸና ዋጋ ቢስ እያደረገ እሱን አንቀበልም ልትሉ ትችሉ ነበር? ግን ይሄንን አላለም እስላም ከኔ በፊት የመጡት ነብያቶች ትክክለኞች ናቸው ከኔ በፊት የተወረዱት መጽሐፎችም የጌታ ቃል ናቸው እያሉ እየመሰከረ እየመሰከረና እያረጋገጠ ነው የመጣው ስለዚህ ክርስቲያን ከሆን ክርስትና ከኔ በፊት የነበረው ሃይማኖት ትክክለኛ ነበር አሁን ግን ጊዜውን ስለጨረሰ እኔ በተጠቂነት መጣሁኝ ብሎ ነው የሚያስተምረው በመሰረቱ ግን ያንተ ሃይማኖት የነበረው ትክክለኛ ነበር በወቅቱ ብሎ መስክሮልሃል ምን ትፈልጋለህ ትናንትናው እንግዲህ ጉዞ ትክክል ነው በመሰረቱ ከጌታ ፍቃድ ጋር ነው ይያለ ነው ያለው ከዛ ታውን በጀምረ ግን የበለጠ ጌታ እንዲቀበል ከፈለት ወደ አዲሱ እምነት ደግሞ ተሸጋገር ብሎ ነው የመጣው ማለት ነው የትናንትናው ነብይ ትክክለኛ ነብይ ነበር አሁን ግን የመጨረሻው ነብይ መጥቷል ቀደም ሲልም የነበሩት ነብያቶች የመጨረሻው ሲመጣ እሱን ተቀበሉ ተባበሩ እኛ በአካል በምድር ላይ ብንገኝ ኑሮ ራሳችን የሱ አገልጋይ ሆን ነበር ብለው ነው እነ ሙሳ አደረ ያጣሉት ማለት ነው ያንን ነገር አስታውሱና ያወረርኩላችሁን አዲሱን መመሪያ ተቀበሉና ተከተሉ ይላል ማለት ነው እንጂ ወላ ተኩኑ አወለ ካፊርን በ እናንተ አዋቂዎች ሆናችሁ እያላችሁ የመጀመሪያ ካህዲዎች እንዳትሆኑ አደራችሁን ይላል ማለት ነው እና አወለ ካፊሪን ሚን አህሊል ኪታብ ማለት ነው ተቀድሞ መጽሐፍ ባለቤቶች ከመጀመር የመጀመሪያ ከሃዲዎች እንዳትሆኑ ተጠንቀቁ የኪታብ ባለቤት ያልሆኑ ከዛ በፊት ክደዋል ቁረሾቹ ማለት ነው ምክንያቱም እነሱ ጣዖታውያን ናቸው ታሪክም የላቸው የሚያውቁት ነገር ስለሌለ በጭፍኑ ዝም ብለው በቀላሉ ካዱ ከናንተ ግን የአይነት አካሄድ አይጠበቅም ምክንያቱም ስለ ሃይማኖት ከመነሳት ከመድረሻው ታቃላችሁ ሚስጥሩን ትንቢውን ድርጊቱን ያ አዋቂ ሆናችሁት ያበቃ የአዋቂ አጥቂ መሆን የለባችሁም ሌሎቹ ስላላወቁ ነው የካዱትና እናንተ አማኞች ሆናችሁ የመጣችሁ ያለ እንደገና የመጨረሻው ነብይ ሲመጣላችሁ የመጀመሪያ እንቅፋቶች መሆን የለባችሁም አላቸው ማለት ነው ወላ ተኩኑ አወለ ካፊርን ቢሂ በዚህ በመጨረሻው ነብይ ወይም በመጨረሻው ኪታብ በቁርአን የመጀመሪያ የአህለል ኪታብ ከሃዲ እንዳትሆኑ ይላቸዋል ወላ ተሽተሩ ቢአያቲ በአንቀጾች ደግሞ አትለውጡ ተመነን ቀሊለን ትንሽን ዋጋ ማለት ተውራትና እንጂል የመጨረሻው ነብይና የመጨረሻው ኪታብ እንደሚመጣ ደጋግሞ ተንብየዋ ተናግረዋል ማለት ነው እነዛን የቀደም ሲል የተናገ ተውራት የተናገረውን ትንቢይ አንዳንድ ወስላቶችና ደካሞች ይሰርዛሉ ይደልዛሉ እኛን ሃይማኖት የሚተካ የዋጋቢት የሚያደርግ ሌላ መጣ ስለዚህ ይሄንን ደግሞ ለማረጋገጥ የእናንተ ሃይማኖት ቀደም ብሎ ይሄን ነገር እንደሚመጣ ተንብዮ ነበር እያሉ ይከራከሩናልና ያን መከራከሪያ ነጥባቸውን ከመጽሐፋችን መንጥረን ማውጣት አለብን አሉ ማለት ነው ሱብሃንአላህ የገዛ መጻፋቸውን ታምን እንግዲህ አንተ መሐመድ ያላህ መልእክተኛ አይደለም ብለ ለመከራከር አንተ መጽሐፍ ውስጥ መልእክተኛ ነው የሚል ካለ አትችልም አያራምድህም ማለት ነው ስለዚህ መጀመሪያ ቤታችን እናጽዳሉና ለመጣውም እንዲመቻቸው የመጨረሻው ነብይ ይመጣል ጸባው ይሄን ይመስላል አቋሙ አካዱ ምናምን የሚሉ ብዙ አንቀጾች አሉ ተውራቱ እነዛን ሁሉ እየሰረዙ እየደለዙ ማጥፋት ጀመሩ ማለት ነው ያንን ለማድረግ ደግሞ ህብረተሰቡን አስተባበሩ ነጠራ ሃይማኖት የመጣ የሆነ ኃይል መጥቶብናልና ያንን ኃይል ለመቋቋም እኛ ዘመቻ ከፍተናል ለዘመቻው ስኬታማነት የሚያስፈልገውን ሁሉ ድጋፍ ስጡን እያሉ ህዝቡን ያስተባብራሉ የገዛ ሂሳባቸውን መሰረዝና መደለዝ እንደ ትልቅ ስራ ሆኖ ለዛ ደግሞ ጉቦ ይቀበሉበታል ማለት ነው ብዙ ሃይማኖታችን ላይ አደጋ መጥቷል እያለ የሚያስፈልገውን ሁሉ ነገር ገንዘብ እየተሰበሰበ ይሰጣቸዋል ሱብሃንአላህ ለጥፋት እንደገና ጉቦ ያስከፍላሉ ማለት ነው ወላ ተሽተሩ ለቢአያቲ ተመነን ቀሊለን የኔን አያት የሚለው ተውራትን ነው ራስ ተውራት ያሉትን አንቀጾች ተውራት አንቀጾችን በማጥፋት እናንተ ትንሽ ዋጋ እየተቀበላችሁበት ነው የዋሁን ምንም የማያውቀውን ህዝብ ሃይማኖታችን አደገኛ የሆነ ጥላት መጥቶበታልና እሱን ለመከላከል የሚያስፈልገውን ሁሉ እርምጃ ለማድረግ የእናንተ ድጋፍ ይፈልጋል እያሉ ህዝቡን ሲያስተባብሩት ምን እናድርግ ሲሉ ያዘዙትን ሁሉ ያደርጋል ማለት ነው እውነት ለሃይማኖት መስዋዕቸው እነሱ ግን ለግል ስምና ለግል ጥቅማቸው ነው ይህን ተተሳካልን ይህን አዲሱን ነብይ አቆላጭተን እኛ በነበርንበት የዓለም ሃይማኖት ቁንጮ ላይ እንኖራለን ብለው ነበር የሚያደርጉት ማን ይሄን ደባ አጋለጠ አላህ Subhanahu Wa Ta'ala እና በእኔ አንቀጾች ለምን ነው ውስንና ደካማ ጥቅቅን የሆኑ ጥቅሞችን የምትሰበስቡት እንግዲህ በዱንያ ላይ የፈለገው ነገር እንኳን ቢበዛ የትንሽ ነው በዱንያ ላይ ያለ ነገር በሙሉ ና ትንሽ ዋጋን አትለውጡ ወኢያየ ፈተቁን ይህን ከማድረግ መቆጠብ አለባችሁ እኔን በእጅጉ ፍሩ ተጠንቀቁ እንደማላይና እንደማላውቅ ገምታችሁ እንዲህ አይነት ደባ መስራት አይገባቸውምና ከዚህ ጥፋታቸው ታረሙና ተጠንቀቁ በማለት ተደጋጋሚ ማስጠንቀቂያ ማውረድ ጀመረ ማለት ነው ወላ ተልቢሱል ሐቅ ቢልባጢል እንደገና ደግሞ እውነትን በውሸት አታልብሱት አታግበስብሱ አላቸው ተውራት ውስጥ ያሉትን እንጅል ውስጥ ያሉትን አንቀጾች አንዳንዶቹን ተነስር መሰረታቸው ያጠፋቸዋል አንዳንዶችን ደግሞ ማብራሪያ እያሉ ከጎናቸው የራሳቸው ቃል ያስገቡባቸዋል ዲጂታል መፍጠር ማለት ነው ይሄን ማለት እኮ ይሄን ማለት ነው ያኒ ከዛ እያሉ ከጎኑ ሌላ ማብራሪያ ቃል ይጨምሩበትና አጣጫ አስተታል ማለት ነው እና አንቀጾችን በእናንተ ውሸት አትቀላቅሉ አትበርዙ አላቸው አላህ Subhanahu Wa Ta'ala ወተፍቱሙል ሐቅ አንዳንድ ጊዜ ደግሞ ተነቅራሽ ሸምጥተው እንዲህ አይነት አንቀጽ ጭራሽ ተውራት ውስጥ የለም ብለው ግግም ብለው ይከራከሩሃል ማለት ነው ያለውን እንደሌለ ምክንያቱም እኛ ቋንቋ ሌላው ያቅም በሚል ማለት ነው ወአንቱም ታለሙን እናንተ ይሄን ደባ የምትሰሩ መሆናችሁን ልባችሁ እያወቀ እንደዚህ ማድረግ አይጠበቅባችሁምና ከዚህ አይነት ጥፋትና ተንኮል ብትታረሙና ብትቆጠቡ ይሻላችኋል ሲል አሁንም ማስጠንቀቂያውን ቀጠለ ማለት ነው ማንቅዲትና እንደ አተካራ ትታችሁ ይልቁንስ ቅንነት ተላበሱና ዋቂሙ ሶላ አዲሱ ነብይ ጋራ ለመስማማት አሁን አዲስ ያወጅኩትን የእስላሞችን ስግደት አስተካክላችሁና አዘውትራችሁ ተሳተፉ ዋቱ ዘካ ዘካተል ማላችሁንም በአዲሱ ስርዓት መሰረት አውጡ ወርከው ማራኪን አጎዳጆችም ጋራ ለጌታችሁ አጎብድዱ በላቸው ይላል እና አቂሙ ሶላት በሚላቸው ጊዜ አንተ ነህ ሶላት የምታስተምረን እኛ ስንት አላፈስቲን ሲኒን ስንሰግድ ኖረናል አሉ የታወት ለአስዋሪ ልጅ አሁን ተነስተ አንተ ስለኛ ስግደት ታስተምረናለህ ይሏቸው ነበር ዘካት ስጣቸው ስለ እኛ ስንት ጊዜ ነው ስንመጸውት የኖር ነው እኛንን የዘካት ባላባትና አስተማሪዎች ይሉ ነበረ ከዛ ወርከው ማራኪዒን አለ ከፈዛጆቹ ጋራ ታጎብዳጆቹ ጋራ አጎብድዶ ና ወሰሉ ማል ሙሰሊን አላለም እዚህ ላይ ማለት ነው ወርካው ማራኪን ና ትገዱ ቢላቸው አሁንም እንደተለመደው እኛ ለንዝ አላፈስቲኒ ስንሰግድ ኑረናል አንተ መቼ ነው የጀመርከው ስግደት ይሏቸዋል ገና 13 አመት ነው እድሜ እኛ ግን ስንት 3400 አመት አስቆጥረናል ይላሉ ማለት ነው ያኔ አላህ Subhanahu Wa Ta'ala ምን አለ ወርከው ማራኪን የእናንተ ስግደት አይደለም ሩኩ አልባው ስግደት አይደለም የምጠይቃቸው አለ አላህ Subhanahu Wa Ta'ala የሙስሊሞች ስግደት ከሌሎች ስግደት የሚለየው በሩኩዕ ነው ሙስሊሞች ተቁማቸው በቀጥታ ወደ ምድር አይወርዱም መጀመሪያ ሩኩ ያረጋሉ ተቀንፈው ተቆዩ በኋላ እንደገና ቀጥ ብለው ይቆማሉ ከዛ ወደ ስጁድ ይወረዳል አሁን እኔ የምጠይቃችሁ ያለሁት አዲሱን እስላማዊ ስግደት ነው አዲሱ እስላማዊ ስግደት ደግሞ የምንለየው በሩኩዕ ነው የእናንተ ሩኩዕ አልባው ስግደት ዋጋ የለውም ካሁን በኋላ ተሽሯልና ሙስሊሞቹ ጋራ ተቀላቅላችሁ በአዲሱ ፍርአት ሩኮ ጋራ የተሟላውን ስግደት ነው ስገዱ የምላችሁ የሚል ጥሪና ማብራሪያ አቀረበላቸው ይህንን እንግዲህ አላህ የወፈቃቸው የተወሰኑ ተቀበሉ አላህ ይወፍቃቸው እንድና አብዱላህ ኢብኑ ሰላም ከሳቸው ጋራ አምስት ባባሳት ሊሰልሙ ቻሉ ማለት ነው ከዛ ሌላ ያለው በሙሉ የሆዱ ሰለባ ሆኖ ተመጨረሻው ተታገሏቸው ያው አላህ እንደዛተው ታካባቢ ተራርጎ አፍልሶ አወጣቸው ማለት ነው ስለዚህ እንግዲህ እስላምና ከእስላም በፊት የነበሩ ሃይማኖቶች እስላም ሲመጣ በምን መልክ እንደተቀበሉትና ትግሉ እንዴት እንደተጀመረ መሰረቱን ያሳየናል ማለት ነው ይሁዳና ነሳራ ለምን ነው እስላም ላይ የሚረባረቡት ገና ከመነሻው ይህ ነው ችግራቸው ብለን ግንዛቤ እንዲኖረን ነው አላህ እነዚህን አያቶች በዚህ መልክ የቀረጸው ማለት ነው ይሁዳ ጋራ ተግባብተን ተስማምተን ተከባብረን የሚባለው ነገር ህዝቡ ጋራ ይቻላል ችግር የለውም ህዝቡ እንደ ህዝብ ማንኛውም ህዝብ የተሻለ ይፈልጋል ግን ተንኮለኞች ቀበኞች አሉ በህዝብ ስም የሚነግዱ ማለት ነው የሃይማኖት መሪነን ይሉና እናቀላለን ይሉታል ግን እሱ እምነት ይጥልባቸዋል እነሱ ግን ጉድጓድ ይቆፍሩለታል ሁልጊዜ የነሱ አለቅነት እንዲከበር የነሱ ጥቅም እንዳይቋረጥ ብቻ ነው የሚጠሩት እንጂ ሀቅማ ቢፈልጉ ኑሮ ከማንም የበለጠ የሙሐመድን ሪሳላ የሚያውቁት እነሱ ናቸው ከናኛ ሳንፈጠር ተውራትና እንጂ ቁልጭ አርጎ ነው ያስቀመጠው ማለት ነው ግን እኔ ተሞት ሰርጋ ይውጠል ነውና በእነሱ አስተሳሰብ እኔ በአባት እኔ ተከብሬ በየጊዜው እየተዘየው ሁግሬ እየተሳመ የምኖረው እኮ የዛ ሃይማኖት መሪ ስለሆንኩ ነው የሃይማኖት አልቆለታል ሌላ አዲስ ሃይማኖት መጥቷል ታልኩኝ በገዛ በራሴ ላይ ፈረድኩኝ ማለት ነው ስለዚህ የፈለገ ይሁን የኔ ስልጣን መቀጠል አለበት ብሎ ነው ከዛ ህዝብን የሚነዳው ያለው ማለት ነው ስለዚህ እንግዲህ ይህን ደባ ማወቅ አለባቸው ሙስሊሞች እነዚህ ሰዎች በግል ጥቅማቸውና ስማቸው የቆሙ በመሆናቸው ህዝቦችን በተቻለ ያህል እስላምን ማስተዋወቅና ወደ ተሻለ ድል እንዲመጡ መርዳት ያስፈልጋል ማለት ነው ለጥቅም ቀበኞች ግን የፈለገው ቢሆን አውቆ ጠፍናቸውና በቀላሉ እንደማይመለሱና ከናንተ ጋር እንደማይቀላቀሉ ልታውቁ ይገባችኋል ነው መልእክቱ እና ከዚህ ቀጥሎ እንግዲህ በሂደት ያደረጓቸውን ደባዎችና ድብብቆች ሁሉ በሙሉ እያጋለጠ ይቀጥላል ምናለ አተሙሩንና ሰቢል ቢር እናንተ የቀደምት መጻ ባለቤት ነን የምትሉት አይሁዶች ወይም ነሳራዎችም ብትሆኑ ሰዎችን በመልካም በበጎ ሰናይ ተግባር ታዛላችሁን አለ ወተንሰውና አንፉሰኩም ራሳችሁን ግን ከዛ ሰዎችን ከምታስተባብሩበት ኸይር ወደ ኋላ ታዘናጋላችሁ በራሳችሁ ያወቃችሁ ሌሎችን እንግዲህ ቆራጥ እርምጃ የሚወስዱትን ግለሰቦች ጥሩ ነው በርታ ቀጥልበት እያላችሁ እናንተን ግን እንደገና ወደ ኋላ ራሳችሁን ትረሳላችሁ ወአንቱም ተስኑነል ኪታብ ይህን የምታደርጉት ደግሞ እናንተ የጌታን መጽሐፍ የምታነቡ ሆናችሁ ነው ተውራትና እንጅልን እያነበባችሁ የአይነት ተንኮል የሚሰራ ሰው ምን እንደሚጠብቀው እያወቃችሁ እናንተ ግን የዛ አይነት ደባ ትሰራላችሁ አፈላታችሁን ታቂሉን ለመሆኑ አእምሮ ምን አትረዱም ጥቅምና ጉዳታችሁን አትለዩምን በማለት ጠየቀ አላህ Subhanahu Wa Ta'ala ይህ ያለበት ምክንያቱ ምንድነው እንግዲህ ቅድም እንደተባለው በመዲና ዙሪያ ብዙ የሁዳ ህዝቦች አሉ ናይ ችግር እየፈጠሩ ያሉት መሪ ተብዬዎቹ ናቸው ሌላው ህዝብ ግን የእስላም በሚመጣ ጊዜ ለመቀበል አዝማሚያ አሳይቶ ነበር እንደ ህዝብ ማለት ነው ይሄን ነገር እንቀበለው እና እንቀበለው ሁለት ቢሆን ማኑሮ ታለቃዎቻችን ለምን አይቀበሉም ነበር የሚለው ማሐከል የሆያው እየተጀመረ ማለት ነው ያኔ አንዳንድ በሰላምሮ ያላቸው እንደውም አላህ የወፈቃቸው ግለሰቦች የራሳቸውን እርምጃ መውሰድ ጀመሩ እንደ አለቆቻቸው እንዲመሯቸውና እንዲያስተባብሯቸው ሲጠይቁና ሲጠብቁ መልስ ሲያጡ እኔ በእኔ ነፍስ ማን ነው የሚጠየቀው ስለዚህ አዲሱ ሃይማኖት ትክክለኛ ነው ብያለሁኝ የፈለገ ይሁንን ያምኛለሁ እያለ አንዳንዱ ግለሰብ እያፈለጠቀ መምጣት ጀመረ ማለት ነው ያኔ ሂደውም ይነግሯቸዋል ምናልባት ይሰማቸው ብሎ እኔ እኮ ሰለምኩኝ ይላል ለባባሱ ሄዶ ለቄሱ እኔ ተቀበልኩኝ እኮ አዲሱን ሃይማኖት በሚላቸው ጊዜ ለምን ተቀበልክ አይሉ የሚገርም ነገር ግን ሀቅ ቢሆን ኖሮማ እኛ ተቀበሉ እንላቸው አልነበረም እንዴ ተሳሳት አይሉትም ደፍረው ህሌናቸው አይፈቅድላቸውም ማለት ነው እንግዲህ አንተ ከመሰለ ነገሩ እኛም ቢሆን እኮ ነገሩን ቀስ ብለን አጥንተን አረጋግጠን እንገባለን ብለን እንጂ እውነት ከሆነ ማንገባበት ምክንያት የለም ይሏል ስለዚህ አንተ ከመሰለ ከጨቆርክ ምንም አይደለም በርታ ቀጥልበት ይሉታል ማለት ነው እሺ ማለት ምን ማለት ነው ምሪ ተመለስ ብንለውም አይመለስም ይሄ ሰው የራሱን አቋም ወስዷል በእና መጋጨት የለብንም በማለት ለስለስ ብለው ይቀርባሉ ማለት ነው هذا صلى الله وسلم على النبي እንግዲህ የሁዶች ጉዳይ ምን ያህል አውቆጠፍ እንደሆኑ ነው አላህ Subhanahu Wa Ta'ala ደባቸውን እያጋለጠ ያለው ማለት ነው ግለሰቦች ተሽለው ተራ ያልተማሩ ሰዎች የራሳቸውን እርምጃ ሲወስዱና እምነትን ሲቀበሉ እንደዚህ አደረኩኝ ብለው ሲነግሯቸው ጥሩ አድርጋል መልካም ይሏቸዋል ማለት ነው ይባርኩላቸዋል አዲሱን ሃይማኖት እንግዲህ አንተ በራስህ አምነህበት ይሆነኛል ብለህ እስከተቀበልክ ድረስ ምንም ችግር የለውም መቀጠል ትችላለህ በርታ እያሉ ድጋፍ ይሰጧቸው ነበር ማለት ነው ይሄ ማለታቸው በመሰረቱ ጥሩ ነው እንግዲህ የገባውንም ባለ በለላ ኃይላችን ተጣጥረን እንመልሳለን አለማለታቸው እንደማይችሉ አውቀው እንጂ ቢችሉ ኖሮ አይተውትም ነበር። ስለዚህ ይህንን ማድረጋቸውን አላህ አተእሙሩንና ሰቢል ቢር ማለት ቢቀቡል الاسلام ወትባዕ الرسول እና እስላምን ተቀብለን እስላም ነብዩን መከተላችን እወቁልን እኛ ካሁን በኋላ አቋም ለውጥ አድርገናል ብለው ሲነግሯቸው ለምን እንዲያደረክ በማለት ፈንታ ጥሩ አድርገህ አልቀጥልበት የሚል ድጋፍ መሰል ቃል ይሰጡ ነበር ማለት ነው ታዲያ ይሄ ነገር ግለሰቡ ያደረገው ነገር ጥሩ ከሆነ ወተንሰውና አንፉሰኩም አንተ ምትጠብቃለህ አለ አላህ Subhanahu Wa Ta'ala ተገዛ ምስክርነት ቃላቸው ይይዛቸው ይሄ ነገር እንግዲህ ግለሰቦች አምነናል እስላምን ተቀብለናል ሲሉ ጥሩ አድርጋል የምትሉ ከሆነ ጥሩ ነገር ሲያመልጣ አንተ ምትጠብቃለህ ለምን አንተ ሳትቀላቀልም ብሎ ጠየቃቸው አላህ Subhanahu Wa Ta'ala ወአንቱም ተድሩነ الكتاب ነገሩ ተጋይጦሽ ሆነ እናንተ እኮ ቅዱስ መጽሐፍን በሚገባ የምታነቡና የምትረዱ ሰዎች ናችሁ በዚህ እርምጃ ግንባር ቀደም መሆን የሚጠበቀው ከናንተ ነበረ ቢያንስ ደግሞ መከተል መከተል አቃታችሁ ተራ ህዝባችሁ እየቀደማችሁ ሲሄድ ቢያንስ እንኳን ከህዝቦቹ ጋር ለምን እናንተ ልትገቡ አትችሉም በማለት አላህ Subhanahu Wa Ta'ala ያለው እንደባቸውን ያጋልጣል ማለት ነው አፈላ ታቂሉን ይሄ አካሄዳችሁ ምን ያህል አደገኛና ለጥፋት የሚዳርጋችሁ መሆኑን አትረዱም አይገባችሁም በጣም ድርብርብ የሆነ ቅፋትና ክፋት እየፈጸማችሁ እኮ ነው ያላችሁት መጀመሪያ ይሄ ነገር ባጭል ነው ብትሉ ኑሮ የገባ ነው የገብ ገባው የሚለውንም ሰው እንዴት እንዲታረጋላችሁ ብላችሁ ቢሰማም ባይሰማም መከላከል ነበረባችሁ እውነቱን የምታምኑበት ከሆነ አቋም ማለት ነው ወይ ጥሩ አድርጋል ተገባ አምሯል በዛው ቀጥልበት ብላችሁ ማበረታታታችሁ እውነት መሆኑን ነው የሚያመለክተው ይሄ ነገር ደግሞ እውነትና ጠቃሚ ከሆነ በገዛ እንደበታችሁ እየመሰከራችሁ እንዴት እንደገና እናንተ ወደ ኋላ ትቀራላችሁ ያታዳችሁ በጣም የተፋለሰና አስቀያሚ መሆኑን አይገባችሁምና አትረዱምን ይላል ማለት ነው ስለዚህ ዑለማው እሱ እንደዚህ ናቸው ሁሉ ዘማኒ ወመካን መጥፎ መሪዎች አላህ Subhanahu Wa Ta'ala ሲያሳስታቸው የፈለገውን ያህል ቢጠነቀቁም ተናቁት መሆኑ አይቀርም አቋማቸው ይፋለሳል ይጋጫሉ ስበርታቸው ማለት ነው በአንድ በኩል አንድ ኸይር ነገር ይነግራል ያስተምራል በሌላ በኩል ግን ያንን የሚያፈርስ ነገር ሲሰራና ሲናገር ታገኘዋለህ ዑለማው ረባንጂን ከሆኑ ግን በምንም አይነት አይፋለስም ቃላቸው ዛሬም ማህቅን ነው ነገም ማህቅን ነው ለማን ብሎ ምን ይቀይራል ግን ሰዎች እኖርባይ የሆኑ ጊዜ ለግል ዘም ለግል ጥቅም በሚያድሩበት ጊዜ የፈለገውን ይቃልም ቢሆን ሁል ጊዜ የሚናገረውና የሚሰራው ነገር ወጥ ሊሆን አይችልም እና አንተ አንድ ነገር በመጣነሳ ጊዜ ማንነትህን ነው መጀመሪያ የሚገመግመው ማለት ነው አንተ የምትወዳትን ነገር ፈትዋ ያደርግልሃል ታዲያ አንተ እሱ ደጋፊ ሊያደርግ ማለት ነው እኔ ደግሞ በተቃራኒው በሌላ በኩል መጥተህ ተጠየቁት እኔ ማንነቴን ስለሚያውቅ እኔም ወዳትን ነው የሚነግረማ ነው ስለዚህ ሁልጊዜ በራሱ ጥቅም ዙሪያ ብቻ ነው የሚያጠነጥነው እንጂ ሀቅ ጉዳው አይደለም ለሱ አለል ሀቅ ከሆነ ግን ተቀበል አትቀበል ምን አገባው ጌታ ያለው ይሄ ነው ኢስላም ሸይጣንም ይምጣ መላእክቱም ይምጣ ጂኒውም ይምጣ የፈለገው ቃሉ አይዛባም አላህ ያለው ይሄ ነው ከዚህ ወደ አማቀው ነገር የለም ብሎ ቁጭ ነው የሚለው ማለት ነው ግን ሁሉን ይዛለሁ የሚል ሰው ሙናፊቅ ነው ሙናፊቅ ከሆነ ደግሞ ይሄ በኒፋቅ ደረጃ ያለ ሰው አመራር ቦታ ላይ ካለ ህዝብን በሙሉ ይደምራል ለራሱ ብቻ ሳይሆን የሚጠፋው ማለት ነው ወደም ሌሎቹ በንጹህ ልቦና መሪያችን ነው ብለው ታማኝነት ሰጥተውታል ሁሉም መተው የሚጠይቁት ነገር የሚያማክሩት ነገር እሱ በሚፈልገው መልክ የሚሾፈረው ከሆነ ህዝቦችን ወደ ጀሃነም እየሸኘ ነው በየቀኑ ማለት ነው እንደ አይነቶችን ደባዎች እንድናውቅና እኛም በበኩላችን የዚህ ነገር ካጋጠመን በዋህነት እንዲያንነዳ ከዚህ ታሪክ እንድንማር ነው አላህ የሚያደርገው ማለት ነው መቃል መፋለስ በእስላም ተቀባይነት የለውም ሀቅ ሁለት ሊሆን አይችልም አንድ ጊዜ ሀቅ ነው ከተባለ ሀቅ ነው ከዛ ውጭ የማያቅሰው አላቅም ማለት አለበት እንጂ እያንዳንዱ ጥያቄ ማንነቱን እያጤንክ እሱን ለማስደሰት የምትሰጥ ከሆነ የሁዶችን ስና ነው የምትደግመው ማለት ነው እዚህ ላይ እንግዲህ እውነትን እያወቃችሁ ለምን ትደባብቃላችሁና ታወናብዳላችሁ በሚልበት ጊዜ አንዳንድ ሰዎች አንድ ሰው ዕውቀትም ቢኖረው ያንን የሚያቀውን ነገር በስራ ላይ እስካላዋለ ድረስ መናገር የለበትም የሚል የሚመስላቸው ሰዎች አሉ ማለት ነው ይሄ አይደለም የተፈለገው አንድ ሰው ከይርን ነገር ካወቀ ሰራም አልሰራም ለሌሎቹ ማስተማር ግዴታው ነው በተለይ የዕልም እጥረት ባለበት አካባቢ ማለት ነው ግን አንድ ሰው የሚናገረውን ነገር የሚጣረር አቋም የሚይዝና በተግላቢጦሽ የሚሰራ ከሆነ የሱ ማስተማር ተቀባይነት አይኖረውም ተእሲር አይኖርም ማለት ነው ህዝቦች ተግባሩን ነው የሚያዩት እንግዲህ ሄር ነገር ሲያትት ቆይቶ ዘወር ሲል መጥፎ ነገር ሲሰራ ከተገኘ ባይ ትናንትና እንዲህ ሲለን አልነበረም እንደ እያሉ ህዝቦች ተነዲሉ ይጠራጠሩበታል ማለት ነው እና ይሄ እንግዲህ ተቀባይነት እንዲኖረው እርግጥ ነው አሊም የሆነ ሰው የሚናገረውን ነገር በተቻለ መጠን በስራ ላይ ማዋል አለበት ቢያን መጣረር የለበትም ማለት ነው ይህን ሳያረቀርቶ በአጋጣሚ ግን አንድ ሰው አሊም ሆኖ ሰዎች የሚጠይቁትን ነገር በሚጠይቁት ጊዜ እኔ አልሰራበትምና አልናገርም ካለ የደሞ ሌላ ስተት ነው ማለት ነው ምክንያቱም ሌላ አማራጭ የለም kitabu የሚለው እንደዚህ ነው ብሎ ይናገር አንተ ለምን እንደዛ አትሰራም ከተባለ የራሴ ድክመት ነው ማለት መቻል አለበት ማለት ነው እና ሁለቱን ነገሮች ለይቶ ማየት አለብን እኔ መስራት እስካልቻልኩ ድረስ መናገር ማልፈልግም ታርክ ሁለቱን ጀል ነው የምትፈጽመው ማለት ነው አንደኛ አልፈራህም ሁለተኛ ደግሞ ህዝቦች መመሪያ ይፈልጋሉ አንተ የተሻለ አሊም የለም በአካባቢ አንተ ፋሲቅም እንኳን ብትሆን ሀቁን መናገር አለብህ ማለት ነው ግልጽ ሆነ والله كتابو የሚለው እንደዚህ ነው ቁርአን የሚለው ሱነተ ረሱል እንደዚህ ነው የሚለው አንዴ መቼም እኔ ችግር ታቃላችሁ እንጂ ሀቁ ይሄ ነው ማለት መቻል አለበት ይሄን ካለ ሰዎች መመሪያውን ይጠቀሙበታል ማለት ነው ግን ኪታቡ ያለው ከኛ ነው አንቺ ያለብሽ መርሃባ ነው የሚለው መርሆ ከሆነ ትልቅ ችግር ነው የሚመጣው ማለት ነው ብዙዎቹ እንደዚህ ነው በራሳቸው ዙሪያ ነው የሚያጠነጥኑት ሁልጊዜ እቺ ነገር ምን ጥቅም ታመጣለች የሚለው ነገር ከሆነ የሚከተለው ተያይዞ መጥፋት ነው የሚሆነው ስለዚህ አንድ ሰው ሙሉ የሚሆነው አሊም ከሆነ የአላህ አማና ተሸክሟል ያንን የአላህ አማና በታማኝነት ማስተማር አለበት በቃል ብቻ ሳይሆን በተግባርም በሚችለው አቅም መተግበርና ራአያ ምሳሌ ሆኖ መታየት አለበት ምናልባት በተግባር ለማድረግ የማይችለውም ከሆነ ደግሞ መናገሩን መተው የለበትም ይናገር ያስተምረ ማለት ነው እንጂ የማይሰራ ሰው አይናገር የሚባል ነገር ወይም ደግሞ ከማይሰራ ሰው ዕልም አትቀበሉ የሚባለው አካሄድ ስህተት ነው ማለት ነው ተፈለገውን ይሁን የራሱ ጉዳይ ግን ዕልሙ በትክክለኛ ሀቅ መሆኑን ካወቅ መቀበል እንችላለን ሌላው ቀርቶ ነብዩ አለህ ሰላቱ ወሰላም ሰውየው ከሸይጣን የሰማውን ዕልም አጥድቀውለታል። አቡረራ የሚያወሩት ሰሂህ ሙስሊም ሐዲስ አለ አቡረራ አንድ ቀን ነብዩ የዘካ የሰደቀተል ፊጥር ተምር ሰብስቦ አሉና አሰበሰቡ በከተማ ያለው ተምር ተሰብስቦ እንደዚህ ጋራ የተከመረ ምርት እና አንድ ጓሮ ላይ ተከምሮ እስከምና ካፋፈል ድረስ ጠበቃሉና አቡ ሁረይራን ጥበቃ መደቡት ማለት እዛ ጠብ ቁጭ ብሎ እየጠበቀ እያለ ሌላ መጣ ፍልቻውን ይዞ ገና መጣና ተጋብሎ ይዝግ ጀመረ ፍልጫው ይጨምር ጀመር ማለት ነው አወረራ ካከዘረፈና ዘልዶ እጅ ተፍንጭ ያዘው ሌባው ያ ሌባ ምን አለ ወላሂ በኔ የደረሰ አይደረስብህ በጣም ተርቤ ተኔ አንጀቴ ተቃጥሏል እኔ ብቻ አይደለሁም ልጆች ህፃኖች አሁን የመተኛ ጥቼ እየተንጫጩ ነው ይችን እንደወስጀ ትንሽ ባቀምሳቸው ብዬ ነው ባክ በነፍስ ብሎ ይለምነዋል ማለት ነው አቡ ሁረይራ ችግርን ያውቃል ምን አለ ሱፋ ነው መጠለያ የሌለው ምስኪን ነው እና የኔ ቢጤ ምስኪን አለና እሺ እኔ መጨብ ልፈቅድልህ አልችልም ይሄ አማና ነው ባይሆን ያው አንተ ልጅ ተፍንጂ ይዤ ሌባ ያስክድዬ አላጋልጥህም ወደ ቤት መሄድ ትችላለህ ተምሩን ግን አልፈቅድልህም አለው ተስማማን አለ በዚህ ፈላሳለና ለቀቀው ደግመ እንደዚህ ነገር እንዳትመጣ ተጠንቀቃለው አልመጣም ምሎ ተገዝቶ ሄደ እሺ ቀጣውን በሚቀጥለው እንመለሳለን ኢንሻአላህ ተመልሰን መጥተናል ቢስሚላህ አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱልላህ እና አላህ Subhanahu Wa Ta'ala የቀድሞ መጽሐፍ ባለቤቶች እንግዲህ ራሳቸውን ማሸነፍ አቅቷቸው ህዝባቸውን እንዴት እንዳወናበዱትና እንዳመሱት እያጋለጠ ከዚህ ስተታችሁና ጥፈታችሁ ብትመለሱ ይሻላችኋል እንዴ ካላችሁ ግን አካር መከራ ይጠብቃችኋልና እኔን እጅግ ፍሩና ተጠንቀቁ እያለ ነው ያለው ማለት ነው واستعينوا بالصبر والصلاه አሁን ከገባች እና እንግዲህ አንድ ሰው ትክክለኛ ዕውቀት አለው ከተባለ ሙስሊም የዕውቀት ያው ንብረቱ ነው ከየትም ቦታ መውሰድ ይችላል የሚለው የአቡ ሁረይራን ታሪክ ገምረን እያለን ነበረ ያቋረጠንና እሱ ስለተረሳ እሱ ለማጠቃል ሞክራለን ስለዚህ አቡ ሁረይራ ሌባውን እጅ ተፍንጅ ይዘው ያው በጣም ሲያለቅስባቸውና ሲያሳዝናቸው ለቀቁት ደግሞ እንዳይመለስ አስመለው ማለት ነው ሄደ እና መጡ ነብዩ ጋር አለይሂ ሰላቱ ወሰለም ነብዩ በሚያገኛቸው ጊዜ እሳቸው ሪፖርት ሳያደርጉ ያጋጠማቸውን ነገር ሳይናገሩ ነብዩ አውቀዋል ወሂ ደርሳቸዋል ማለት ነው ማዳ ፈአላ ሲሩከ አባህር አሏቸው እና ምርኮኛው የታለ አሏቸው ሌባ ይዛል ነበር እንደዚህ ጠፍኝ የታለ አታመጣም ወንጀለኛውን አሉት ከረሙ ለማን ነገረው ታላ ያወኩኝ እኮ والله يا رسول الله لقد ذكر فاقة وعالة فشفقت عليها እና ሰውየው በጣም ያሳዝን ነው ተረቤ ተጠምቼ ተቆራምቼ ልጆችን ሊሱት የሚቀስዳቸው ለቅሷቸው አላስተኛይ ብሎ ብሎ ሲልብኝ እኔ ደግሞ የችግርን ነገር አቃለሁኝና ሆዴ ተወዘወዘ አልቻልኩምና ደግመህ እንዳትመለስ ብዬ አስምሌ ለቀኩት ይላቸዋል ማለት ነው ወለቀድ ከተበታሉ ዋሻል አሁን መልሶ ይመጣልና ተጠበቅ ጠብቀው ይመጣልሃል አሉ እና እንዳለው አይደለም እሱ ሌባው ማን እንደሆነ አሁን አልነገሩትም ግን እሱ ቢምልም ቢገዘትም ነገ መልሶ እንደሚመጣ ነውና በቀጣው ለሊት መጥተህ ጠብቅ ቃሉን የሚያከብር ሌባ አይደለም አሏቸው እሺ ብለው በሚቀጥለው ሲጠብቁ እንደተባለውም ዱባለ አለ ማለት ነው ነጠለማውን ለብሶ መዛቅ ጀመረ አሁንም ዘለው እጅ ተፈንጃዙ ይሄ ጊዜ እንደ ተናንተና እንደዛ ተባብለን ተማምነን ሄደት ያበቃ እንዴ አንተ ችግር ያስተኛል እንዴ የቸገረው ሰው ያለ እንደ ውሸታም አይደለም እንዳላቸው አጣቀም እንዴ ችግርን ነገር የራበው ሰው ምን ቃል ኪዳን አለዋል እና በእኔ አይድረስብህ አሁንም በነፍስ መላእንዳው ባክላ አላህ ብለው የመጨረሻ ደግሞ አይለመደኝም አሁንም ተረቱ አቡ ሁረይራ ማለት ነው ተጨነቁ ለቀቁት አሁንም ጧት ሲመጡ ማዳ ፈአለል አሲር አሏቸው ረሱ የታለ ምርኮኛው አሁንም ደግሞ ትታለላለህ እንዲህ አላቸው ወላሂ ሰውየው በጣም የሚያሳዝን ነው ወዲያው ሰው የበለጠ ያስኑ ነበር እሺ አምናል አሁንም ደግሜ መቼም እዛ አካባቢ ዝራለን ብሏል ይመጣ አልጠብቃሏቸው ማለት ነው በሚቀጥለውም እንደዛው መጣ ተያዘ ወላ አቡ ሁረይራ ትግስታቸው ተሟጧል ካሁን በኋላ የፈለገው ቢሆን አስሬ ነው ማቀርቡ አሉ ማለት የጊዜ ስልቱን ቀየረሱ አሁን በኋላ መለማመጥ ማታለል መማል መገዛት እንደማያዋጣ አወቀና እኔ ዛሬ ተለቀቀኝ ማንም ሰው የማይሰጥህ ጥቅም እሰጥሃለሁ አላቸው በጉባው ውስጥና ውስጥ ገባ ማለት ነው እሺ ምንድነው አሉ አቡ ሁረራ ደግሞ ተነገሩ ሁሉ የሚወዱት ነገር ቢኖር ምንድነው ዕልም ነው ዕልምንም ያህል ነገር የለም አቡ ሁረራ ዘንድ በየስሜታቸውን ያውቃል ማለት ነው እኒ ወአሊሙከ ሸአን ينفعك الله به አላቸው እና እድሜ ልክህን የሚጠቅምህ የሆነ ጠቃሚ ዕውቀት አስተምርሃለሁ ሲላ ወካሉ አንድ ጊዜ ይሄማ ካገኘሁኝ ያሉና ምንድነው እሱ ሲል አየተል ኩርሲይን ሁልጊዜ ስንቅ አድርጋት ጠዋት ማታ እሷን ከቀራት አንድ መጥፎ ነገር አያጋጥምም በተለይ ሸይጣን የሚባል በአንተ አካባቢ ዝር አይልም አሉ ታደንቱን ያጠ ኑሮ እሷም ቢጠራ ኑሮ እሱም አይመጣ ነበር ስለጨነቀው አሁን ትልቅ ትምህርት ሰጣቸው ማለት ነው እሺ ከዛ በኋላ ምን ነው ሸኻቸው ሆነ የሰውዬ ሸኻቸውን ሌባ ብሎ ይከታሉ ፈራላቸው እሱም ያመለጠ እሳቸውም እልማቸውን ይዘው መጡ አሁንም ረሱ ጋር ሲመጡ ምን ሆነ ስሏቸው አሁንማ ያው የተለመደው ማለቀስ እናንተ ማለት ቀረና እንደውም ማንም የማይነግርህ ጠቃሚ ነገር ልንገርህ ብሎ አይተል ኩርሲን ከቀራ ምንም መጥፎ አያጋጥምህም አለኛ ለቀር ደቀው ከዚህ አሉ ረሱል አለይሂ ሰላም ይሄ ነው አሁን ቻይዳችን የመጣ ነበር እውነት ተናገረ በእርየው ዛሬ ነው እውነት የተናገረ ሰው እያሉ እሱ የመጨረሻ የውሸታሞች ቁንጮ የነበረው ሲጠንቀው ነፍሱን ለማዳን ሲል እውነቱን ነገረ ዛሬ አሉ እና አተድሪ ምን ምን ታሪክ አባሂር አሏቸው ይሄ ሰውዬ ማን እንደሆነ ታውቃለህ እኔ والله الله ورسوله አለም انه ابليس አሉ ሸይጣን እኮ ነው እንደሚያደርግህ እሱ ነው አሁን ግን ሲጨንቀው አያተል ኩርሲ ምን ያህል ጠቃሚ እንደሆነ የነገረ እውነት ነው ስለዚህ እኔ እያለሁ ስለ አያተል ኩርሲ ፈዳኢል መናገር ያለበት ነው ተዳባቱ ደግሞ የሌላ ኢልም አሉ ረሱል አለይሂ ሰላቱ ወሰለም ሐቅ ስለሆነ ተቀበሉ ማለት ነው ያው በአጋጣሚ አላህ ለህክማው እሳቸው መንገር ነበረባቸው መጀመሪያ ቀደማቸው ማለት ነው ፈዷይሩ አይተል ኩርሲይ ኢብሊስ ቀድሞ ተናገረ ወንረሱል የነገር ባጢል መሆን ኢብሊስ መሆኑን ይያወቁ የጨነቀው ሰው እውነት ይናገራል ራሱን ለማዳን ሲል ስለዚህ የነገረ ነገር ሐቅ ነው ግን ሰውየው ኢብሊስ ነው ብለው ተናገሩ ይሄ ብቻ ሙስሊም ያለ ሀዲስ ነው ስለዚህ እንግዲህ በአንዳንዶቹ ብዙ ጊዜ ምን ተሳሳተበት ይሄ ነው እገሌ እንትኑ ትንሽ ችግር አለበትና ከሱ አትማሩ ይላል ስማን ነው የምትጎዳው ካልተማር ብዙ ነው መላእክት የሆነ ሰው ሁልጊዜ መጠበቅ የለብንም ሰው ሁልጊዜም ደካማ ጎን አይታጣበትም ማለት ነው አንድ ነጥብ አለበት ሁለት ነጥብ የተወሰነ ችግር አለበትና ከገሌ አትሰሙ ከገሌ መجلس አትምጡ ብለው የሚናገሩ ሰዎች የሰይጣን ተባባሪ ናቸው ምክንያቱም ህዝቦች ህዝብ ዲናቸውን ካልተማሩ ምንድነው የሚሆኑት የሰይጣን ሰለባ ነው የሚሆኑት ሐላልና ሐራም ኸይርና ሸር ሊለዩ አይችሉም ማለት ነው ያ የተሻለ ተቅይ የሆነ ዛሂድ አቢድ የሆነ ሸክ ተገኘ هذا ትልቅ እድል ነው አላህ ቢወፍቀን ማለት ነው ከጠፋ ግን ደካማ ጎንም ቢኖረው ደካማ ጎኑን እያወቅ እሱ የሚሰራውን ተንኮል መስራት የለብንም ሸካችን ሰርቷል ብለን ማለት ነው አንደንዶቹ አሉ አቡ ሐኒፋ እንደዚህ ብለው አቡ ሻፊ እንዲህ ብለው ይሄ ግን ጋር ይጣላል አይ ስላቸው እነሱ ገቡ ጀሃነም ገባለ የሚላል እነሱ ጀሃነም አይገቡም አስለን እነሱ ኡመቱን አገልግለው ነው የሄዱት አላህ Subhanahu Wa Ta'ala ትልቅ አጅር ነው ያስቀመጠላቸው ግን እኛን ተከትለ በባጢል ሂዳል አሉን እኛ እውነት ሰውነን ልንሳሳት እንችላለን ስህተት ከመጣና ከረሱ ቃል ከተጋጨ አትከተሉም ብለው ነው የሄዱት አንተ ግን ኢማሙ አቡ ሐኒፋ ካለ ወይም ሻፊዒ ካሉ ይሄ ነገር የፈለገ ይሁን እነሱ ገቡ ጀሃነም ገባለሁ ማለት እነሱ ጀሃነም አይገቡልም ለምን ራሳቸውን ነፃ አድርገዋል የመሰለንን በጊዜ ያገኘነው መረጃ ተጠቅመን ይሄን ነገር ፈትዋ አድርገናል ይሄን ፈትዋ የሚጻረር ሌላ ሐዲስ ከመጣ ግን ሊመጣም ይችላልና የአላህን ቃል የረሱልን ቃል ተቀበል ብለው ነው የሄድኩት ያንን ታላልክ የነሱም እዛጅ ራሱ ተጻረዋልና እነሱ ጋር ማሄድ አትችልም ማለት ነው ይህንን ማወቅ አለብንና እገሌ እንደ ያለ እገሌ እንደዚህ ነው ደካማ ጎን ነው አቂዳው ላይ ችግር አለበት ከሱ አትስሙ የሚባለው አባባል በጣም አደገኛ ነው ማለት ነው ሐቁን ነገር እወቅ الذين يستمعون القول فيتبعون احسن አይደል የሚለው እና ቃልን ይሰማሉ የሰሙት አቅል ናቸው ያን የሰሙት ነገሮች አጣጥመው መረጃውን አይተው በመረጃ የተደገፈ قال الله قال رسول الله የሚል ትክክለኛ እስከሆነ ድረስ ተቀበለው ማንም ይናገር ግን ከዛ ያጋደለ ነገር ካለ ይሄ የራሱ ችግር ነው ብለ ሰውለት ማለት ነው እንጂ ዑለሞቻችንን በሆነ ባልሆነ ምክንያት እንደዚህ ብሏልና አንዲት ኸጣ አድርጓልና ከሱ አትስሙ የሚባለው በቀጥታ ወደ ጀህል ሂዱ ተጨለማ ተጓዙ ማለት መሆኑን ልናውቀውና ልንጠነቀቀው ይገባል ወስተይኑ ቢሰብሪ ወሰላህ ይላል እና እናንተ አይሁዶች ወይ ማለት ኪታቦች በጥቅሉ አዲሱን ነብይ ለመቀበልና ኪታቡን ለመከተል ይረዳችሁ ዘንድ ሁለት ዘዴዎችን ነግራችኋለሁ ይላል አላህ Subhanahu Wa Ta'ala አንደኛ ሶብር የሚባልን ነገር ተለማመዱ በሱ ተረዱ ሶብር ስላጣችሁ ነው እንደዚህ የሆናችሁት ይላል ማለት እንግዲህ እስከዛሬ የለመዳችሁትንና ስምና ጥቅም እናጣለን ብላችሁ በመፍራት እኔ ባባስ ሁኜ ኻኻም ሁኜ ትልቅ ቦታ የነበረኝ ሰውዬ እንደገና ወደ አዲሱ ሃይማኖት ሲሸጋገር ተራ ሰው ልሆን ነው ብላችሁ ነው እየተጨነቃችሁ ያላችሁ ይሄ ነፍስያ ጉዳይ ነውና ይህን ነገር ለማሸነፍ በሶብር ተረዱ ሶብር አድርግ ጥርስህን ንከስና ግዚያዊ ለጉዳትም ከመጣ ችግርም ካጋጠመኝ የፈለገ ይሁን የገባሁለት ጌታ ደግሞ አላህ ሌላ መጽናኛ ይሰጠኛል ብለህ በሶብር መደገፍ አለብህ ይላል ማለት ነው ወሶላ እንደገና ደግሞ በሶላት ትክክለኛ የሆነ ሶላት ከጀመርክ በእስላም ያቺ ሶላት ራሱ መንፈስን እየመገበችና እያጎለመሰች ትመጣና ነገ ከሰከነፍያ ያጣጣ ነጻ ትወጣለህ እና እነ ሶላቱ ተናን الفحشاء والمنكر እንዳለው ጤናማ የሆነ ሶላት የሚሰግድ ሰው ከጌታው ጋር ግንኙነቱ እለት በለት እየተጠናከረ ነው የሚሄደው ያኔ ከሰይጣንና ከነፍስያ ጣጣ በቀላሉ ይወጣል ማለት ነው وانها ይህች ሶላት ለከቢረቱን ኢላ على الخاشعين አላህን ከልባቸው በሚፈሩ ሰዎች ላይ ካልሆነ በስተቀር በሌሎቹ ሰዎች ላይ በጣም ከባድ ናት እና በተጨባጭም የምናውቀውና የምናየው ይሄ ነው ሙስሊም ነን የሚሉ ሰዎች ብዙ ናቸው ግን ሶላት የማይሰግዱ ሆነው እናገኛቸዋለን ለምንድን ነው ኹሹዕ የላቸውም ኹሹዕ በሌለው ሰው ላይ ሶላት ጋራ መሸከም ማለት ነው በቀን አምስት ጊዜ ሰው ስራውን አቆርጦ ውዱ አድርጎ መስገድ አይችልም ኢማን እስከሌለው ድረስ ማለት ነው ለዚህ ነው ኢማናቸው ስለሚከዳ ሰው ነው ሰዎች ብዙ ጊዜ ሙስሊምን እያሉ ሶላትን የሚተውት ግን ትክክለኛ ኢማን ያላቸው ሰዎች ሶላት ቀላቸዋለች ምክንያቱም አሪህና ያ ቢላል አሩ ረሱል አለይሂ ሰላቱ ወሰለም እና ነብዩ አለይሂ ሰላቱ ወሰለም በአለም ደረጃ ነበረ ሀሳባቸው የሚያስተንቃቸው እንደኛ በግል ኑሯቸው በቤተሰባቸው በኖ አይደለም ዓለምን እንዴት አርገ እንቃ ጋወጣለው ብሎ የነበረባቸው ጫናና ጭንቀት ይህ ነው የሚባል አይደለም ያ ሁሉ ጭንቀት ምን ተጭነው ሶላት በሚደርስ ጊዜ ምን ይሉ ነበር አሪህና ያ ቢላል የዚህ በዱንያ ዙሪያ ያለውን ጣጣ የሚያስረሳን ያስግደት ነው ጌታችን ጋር ስንገናኝ ነው አዛና ድርግና ገላግለኝ ይሉ ነበረ ማለት ነው እኛ ግን ቶሎ አሰላምትና ገላግለኝ ነው የምንለው ማለት ነው ሶላት ስንገባ ነው ምድር ቃጤ ሆና የምትጨነቅብን ትንሽ ረዘም ያደረገ እንደሆነ ምን አይነት ኢማም አጋጠመኝ እያልክ ነው ያለው ማለት ነው ስለዚህ ሶላት ኢማን ላለው ሰው ጸጋ ነው መስኖ ነው ቀለብ ስንቅ ነው ማለት ነው ኢማን ለቀለለው ሰው ደግሞ ይከብዳል ጭራሽ ኢማኑ ካጣ ደግሞ ሊያረጋት አይችልም ጭራሹን ማለት ነው እና ኢማን እና ሶላት የሚለያዩ ነገሮች አይደሉም በኢማናችንን መጠን የምናውቀው ከሶላት ጋራ ባለን ግንኙነት መጠን መሆን ይኖርበታል ማለት ነው الذين يظنون እነዚህ ኻሺ የተባሉት አላህን ከልብ የሚፈሩና በየለቱ ጌታቸው ጋራ በስግደት የሚገናኙና የሚወያዩ የሆኑት እነማን ናቸው ብትል እንደዚህ አለዚነ የዱኑና ሙላቁ ረቢም እነሱ ይህንን ስግደታቸውን በየለቱ ጠብቀውና አዘውትረው የሚቀጥሉት ለምንድን ነው ነገ ከጌታቸው ጋር እንደሚገናኙ እርግጠኞች ሆነው ስላመኑ ነው ወነ እዚህ ላይ ተቃራኒ ትርጉም ነው ያለው ወን ማለት ከዛሬ የምናውቀው ሸክ ማለት ነው ወነ ሁላኑን ከዛ ከተባለ ሸክ ነበረ አሁን ግን አለዲነ የዱኑነ ማለት አለዲነ ዩቂኑነ ማለት ነው አንዳንድ በአረበኛ ቃላቶች ተቃራኒ ትርጉም ያላቸው ቃላቶች ይመጣሉ ማለት ነው በአንድ በኩል ወን ቢማነ ሸክ ሲመጣ እንደገና ቢማነ ለቂን ይመጣል ለምን ሲያቁ ያመለክታል የቃሉ ይዘትና ሂደት ራሱ ትርጉሙ ምን እንደሆነ ይጠቁማል ማለት ነው እና الذين يظنون ማለት ይቂኑን ለዚያ የሚያረጋግጡት ምኑ ነው የሚያረጋግጡት አንነው ሙላቁ ረብህም እነሱ ከሞቱ በኋላ ቂያማ ሲደርስ እንደገና ተሞት ተነስተው እጌታቸው ፊት ቀርበው እንደሚገናኙና በሰሩ ስራ እንደሚመነዱ የሚያምኑና የሚያረጋግጡ ሰዎች በትክክል በሶላታቸው ይጸናሉ ኢላላ አላህ Subhanahu Wa Ta'ala وانهم اليه راجعون እነሱ የፈለገውን ያህል ይቆዩ ቢዘገዩም ከለታት አንድ ቀን ያማ ደርሶ ጌታቸው ዘንድ እንደሚመለሱ በእርግጠኝነት የሚያምኑ ሰዎች ሶላት ትንቃቸውና ቀለባቸው ናት ሶላትን ተው ቢሉት እንኳን ሊተው አይችሉም ማለት ነው ሶላትን ቸል የሚሉት ግን ይህ አይነት ኢማን የሌላቸው ናቸው ነው የሚለው ያ በኒ እስራኤል እና አሁንም እንግዲህ ይዘቱ እየቀጠለ ነው አላህ በሽግግሩ ዘመን ያወረዳቸው አንቀጾች ናቸው ሪሳለተል ኢስላም ከይሁዳና ከነሳራ ወደ ኡመተል እስላም የተሸጋገረበትን ሁኔታ ነው እያስገመገመን ያለው ማለት ነው ታበኒ እስራኤሎች እንግዲህ ቀደም ሲል የነበረ መርከዛችንን አንለቅም የሃይማኖት መሪነት ቦታ በእኛ አይወጣም ብለው ሽንጣቸውን ገትረው ምንከራከሩበትና እስላም ደግሞ ለአዲሱ ተረኛ አስረክቡ እያለ በሚጠይቅበት ጊዜ ነው አላህ ያወረደው ማለት ነው እና አንተ አልቻልክም ተፈትናል ታይታል ካሁን በኋላ ይሁዳና ነስራንያ የሚባል እምነት መሄድ አይችልም ቁሟል ወደ አዲሱ ነው ወደ አዲሱ ስርዓት ተሸጋገሩ እያለ ነው የሚመክራቸው ያለው አላህ Subhanahu Wa Ta'ala እና አሁንም እንደገና በማባበልና በማግባባት መልክ ያ በኒ እስራኤል ያ ያ አውላድ አብዱላህ አልሙባረክ እና የዛ የተባረከውና የደጉ ወዳጀ ያገልጋዬ የያዕቆብ ልጆች ሆይ ይላቸዋል እና ነብዩላ ያዕቁብ እንግዲህ በጣም ታላቅና ዝነኛ ከሚባሉት ነብዮች አንዱ ነበርና አባታቸውን ታሪክ ያስታውሳቸዋል የዛ የደጉ ወዳጀ ልጆች ሁናችሁ አውሬ መሆን አለባችሁ ለማለት እነሱን ለመውቀስ አባታቸውን ያወድሳል ማለት ነው እንግዲህ አንድ የትልቅ ሰው የታወቂ ቦታ በሚሆንበት ጊዜ ያን አባቱን የነገሌ ልጅ እኮ አንተ አያምርብህም እንዲህ አይነት ነገር አይ የነገሌ ልጅ ሆነ እንዴት እንድትላለህ ስለው ይሰማዋል አንድ ሰው አቅል ያለው ሰው ማለት ነው እና ምንም ታሪክ የሌለው ተራ ሰው ከሆነ ግን ምን ብለ ተወቅሰዋለህ ብቻ አላህን ፍራ ነው እንጂ ነገሌ ነገሌ ብቻ ሰው ነገር የለም ታሪክ የለውምና ግን የብልክ ሰው ዘር ሆኖ መጥፎ ሲሆን አያፍረር ነው ያሳፍራል ስለዚህ የዛ የታላቁ ወዳጄ የቅን አገልጋይ የባለሟል ልጅ እኮ ያዕቁብ ልጆች እንደዚህ ሆናችሁ እያለ ነው አላህ Subhanahu Wa Ta'ala የሚወሳቸው እና እናንተ የያቁብ ዘሮች ሆይ ይላል እذكሩ ኒዕመቲ የለቲ አሁንም እንደገና ያችን ጸጋዬን አስታውሱ በእናንተ ላይ የቸርኩት ጸጋ አንድ ሁለት ብሎ የሚቆጠር የሚሰፈር አይደለም የብዙ ለታ ባለቤት ኮና ነኝ እኔ እኔ ያን ያለ ዘመናት ያለማቋረጥ የበኒ እስራኤል ነብይ ነብያት እንደ ሰንሰለት እያስከታተልኩኝ እኔ የኢብራሂም ልጅ ኢስሐቅ ኢስሐቅ ያዕቆብ ያዕቆብ ልጅ እያልኩኝ ዩሱፍ እየተጣጣል በአምስት በስድስት ነብያት አንድ ሳይቋረጥ በመሐከል ይሄ ሁሉ ጸጋ ለማንም ህብረተሰብ የሰጠውት የለም ይሄን ሁሉ የሰጠዋችሁን እድልን የሰርኳችሁን ጸጋዬን አስታውሱ ታዲያ የዛ ሁሉ ጸጋ ባለቤት ዛሬ የመጨረሻይቱ ድል ለሌላ አሳልፈ ሰጠ ብላችሁ እንዴት በእኔ ላይ ጀርባ ታዞራላችሁና ታኮርፋላችሁ ራሳችሁን አደጋ ውስጥ ይጨምራላችሁ የዛ ሁሉ ለታ ባለቤት የሆንኩን ጌታችሁን እንኳን ሳልበድላችሁ በበድላችሁ እንኳን ብዙ ለታ አለና እሱ መጣላቱ አይበጀንም ማለት እኮ ነበር የሚጠበቅባቸው ማለቱ ነው አለዲያን አንተ አለይኩም በእናንተ ላይ የቸርኩና የለገስኳቸው የሆኑትን ጸጋዎች እያስታወሳችሁ እኔ ጋር መጣላት እንደማይበጃችሁ ማወቅ አለባችሁ ይላል ወአኒ ፈደልቱኩም አለል እና ለመሆኑ ደጋግመህ እነዛን ውለታዎችን አስታውሱ የምትለን ምን አድርገህልን ነው የምትሉ ከሆነ እነግራችኋለሁ ለምሳሌ በጣም ጎላጎላ ያሉትን ልትክዱት የማትችሉትን ከነዛ አንዱ ምንድነው እስካሁን ድረስ አኒ ፈደልቱኩም አለል ዓለሚን በዚህ ምድር ላይ ከሚገኙት ህዝቦች ሁሉ በደረጃ በማዕረግ አብልጫችሁ ቆይቻለሁ ይላል ኡመተል ኢስላም ከመምጣቱ በፊት ወይም ረሱል መሐመድ አለይሂ ሰላቱ ወሰለም ከመላካቸው በፊት በዚህ ምድር ላይ ትልቅ ህዝብ ማን ነው ከተባለ በኒ እስራኤል ነበር በዛ ወቅት ማለት ነው እስከዛሬ ይሄን መርከዝ ሰጥቻችሁ ቆይቻለሁ ከእስራኤል ጋር ሊወዳደር የሚችል ማንም አልነበረም እስላም እስከሚመጣ ድረስ ማለት ነው ስለዚህ ይሄን እድል ለማን ሰጠውኝ ለሌሎችም እኮ ፍጡሮች ናቸው ለአደም ዘር ናቸው እና ባዳላ ለሁሉም ሊወዛ ይገባ ነበር ለእናንተ የተከመረው ጸጋ ግን ለእናንተ ደጋግሜ ዘራረቤ ሰጠዋችሁ እድሉን ያን ሁሉ የሰጠዋችሁ ጌታ አሁን እንደገና መጨረሻ ላይ እስቲ ሌሎችም ትንሽ እንኳ ይድረሳቸው ብዬ ስሰጥ እንዴት አኩርፋችሁ የዛ ሁሉ ለታ ባለቤት የሆንኩትን ጌታ ትቃወማላችሁ ይላቸዋል ማለት ነው እና አለሚን ማለት አለዓለሚ ዘማንህም እነሱ ለነበሩበት ክፍለ ጊዜ ከነበሩት ህዝቦች አላህ የበለጠና የተመረጡ አድርጓቸው እንደቆየ አሁን ግን ያ ነገር ገደብ ላይ እንደደረሰና ለሌላ እድሉ እንደተሸጋገረ እያረጋቸው ነው ማለት ነው ወጥቁ አለ ከዛ በመቀጠል እንግዲህ ይሄንን ጥሪዬን ካልተቀበላችሁና ግብዣዬን ካላከበራችሁ ተማባበል በኋላ ወደዛቻ መሸጋገር ግድ ነው ይላል እና ካሁን በኋላ ይሄንን ጥሪ የማትቀበሉ ከሆነ ተጠንቀቁ ይላል ምኑን የውመን በጣም አደገኛና ከባድ አሳር መከራ ያረገዘ ቀን ይመጣል ፊትለፊታችሁ ያ ቀን መጥቶ ጉድ እንዳይሰራችሁ ተጠንቀቁ ይላቸዋል ማለት ነው እና ያ ቀን የመልቂያማ ነው የመልቂያማ ሲመጣ ታላቅ ነን በአለም ላይ ማን ነው እኛን የምንወዳደረው ናንሸቡላህ ሙክታር እና እያላችሁ ስትፎከሱ ቆይታችሁ ኋላ ጫማ ቀን መጥቶ ጉዳችሁን እንዳፈላ ተጠንቀቁ ይላቸዋል ማለት ነው ያቀን በሚመጣበት ጊዜ ላተጅዚ ነፍሱን አን ነፍሲን ሸይአ አንዲት ነፍስ ሌላዋ ነፍስ ምንም ነገር ጥቅም ልታበረክትላት የማይችልበት ቀን ነው ለኩል ምርእ منهم يومئذ شأن يغنيه እንደተባለው ተፈለገው ታላቅን ያለው ሁሉ ለራሴ መውጫ ቀዳዳ እንጂ ልጅን እናቴን ወንድሜን እህቴን የሚልበት ጊዜ አይደለም ያቺ ቀን እንዳትመጣና ጉድ እንዳይፈላ ይህን ጊዜ ወቁና ተጠንቀቁ ይላቸዋል ይሄን ያለበት ምንድነው እኛ ጌታ በእኛ ላይ ተቆጥቶ አይቆጣም ምናልባት እንዳጋጣሚ ከተቆጣና ሊቀጣንም ከፈለገ የቅድማ አባቶቻችን ክብርና ማዕረግ ይከላከልልናል እኛ የነብራሂም ዘር ሆነን የነ ኢስሐቅ የነ ያዕቆብ የነ ዩሱፍ ዘር ሆነን እንዴት አድርጎ ነው ጀሃነም ስንላክ ዝም የሚሉት እነሱ እና እንደኛ ልጅ ይተቀጣለ ይሉትና ጌታ በእነሱ ተጽኖ ይለቀናል ብለው ራሳቸውን ያጣልሉ ነበር ማለት ነው አበደን ወጥቆ የውመላ ጊዜ ነፍስን عن ነፍስ ማንኛውም ነፍስ ለሌላዋ ነፍስ መከታ ከለላል ተጣጥ አትችልም ቀማቀን ቀልድ ይምሰለ እነዛ ታላላቅ አባቶቻችሁ ታላቅ ቢሆኑም የጌታቸውን ትዛዝና ፍቃድ ስላከበሩ ነው ትልቅ የሆኑ በአላህ ተቃራሪ የሚቆም ካለ ራሱ ታላቅነቱን ያጣል ማለት ነው ስለዚህ የአላህ ሩስሎች የአላህ ፍቃድ ጋር ናቸው ሁሉ ጊዜ የአላህን ወዳጆች ያከብራሉ ይተባበራሉ የአላህን ጥላቶች ደግሞ ታብራኮ የወጣ ልጁም ቢሆን ዞር ብሎ ሊያይ አይችልም ማንም ማያድንህም እነ ኢብራሂምም እነ ኢስሐቅ እነ ያዕቆብም እናንተ ሸፋ ያረጉልናል ይሸማግላሉ ይገላግላሉ እያላችሁ አትጋጃሉ አይድኑ አይረዷችሁም ይላል እና እነሱ ቦታ የላቸውም ማለት ሳይሆን ያለኔ ፍቃድ አይንቀሳቀሱምና እነሱም ሊረዷቸው አይችሉም አሁን አቋማቸውን ካላስተካከላቸው ማለት ነው ናሻያ ምን አላሻ እንኳን እናንተ እንደምትሉት ሙሉ በሙሉ ከጀሃነም ነፃ ሊያረጋችሁ ይቅርና አንዲት ቅንጣት እንኳን ሊያስቀምጡላችሁ አይችሉም አላህ Subhanahu Wa Ta'ala ወላ ይቅበሩ ቢና ሸፋ እንደገና ደግሞ ከዛች ነፍስ ሽምግልና ተቀባይነት የለም አንድ ነፍስ በኩፍር ወይም በሽርክ ከተወነጀለችና ለጀሃነም ከተመደበች የፈለገው አባት ነብይ ሙርሰል ቢሆን ሲዲቅ ሸሂድ ቢሆን ያችን ያችን ነፍስ ለማስለቀቅ ሸፋ ሊያረግ አይችልም ይላል አላህ ምክንያቱም በኩፍር የተወነጀለ ሰው አልቆለታል በሽርክ የተከሰሰ ሰው ምንም ማስተዛዘኛ የለውም እነሆ መን ይሽርክ ፈቀድ ሐረመ አላህ ዐለይሂ ጀነ ወመዋሁና ብሏልና በዛ መልክ እናንተ ከመስመር ውጭ ከሆናችሁ የአባቶቻችሁና የአያቶቻችሁ ታላቅና ገለ ሸማጋይነት የሚያገለግላችሁ አይንሰላችሁ ይላል ወላዩ ኸዱ ሚና አድል ከዛች ከጥፋተኛ ነፍስ ደግሞ ቤዛ ተቀባይነት የለውም ፊዲያ በጣም ትልቅ ባለጸጋ ሀብታም ሆኖ በላይ ሰጥቼ በገንዘብ ወይም በጉቦ የሚለቀቅበትን ቦታ አይደለም ይላል ማለት ነው ወላሁም ይንሰሩን ወይም ደግሞ በማንኛውም ኃይል ወይም ተባባሪ የሚረዱም አይደሉም እንግዲህ የሰው ልጆች በዚህ በዱንያ ላይ አንድ የሚያሰጋ ነገር ሲያጋጥማቸው በእነዚህ በሶስት አማራጮች ነው ችግራቸውን ለመፍታት የሚሞክሩት ማለት ነው እነዚህ ሁሉም ተቀባይነት የላቸውም አለ አላህ ወተዓላ አንተ ለምሳሌ አንድ ባለስልጣን ጋራ ብትጋጭ ያ ባለስልጣን ስልጣኑን ተጠቅሞ በአንተ ላይ ጉዳት ሊያወርድብህና ማአት ሊያፈላብህ ከፈለገ ምንድነው የምታደርገው መጀመሪያ ተመሳሳይ የሱ ቢጤ ባለስልጣን ትፈልጋለህ ዋው ታጣታለህ አይደል ዋስጣ እና ቆጣ አንዱን ጓደኛውን ከጀርባ ትልክበታለህ ማለት ይሄ ቆኛ ሰው ነው ይላል መጥቶ ምንድነው የምትለው ስለዚህ ነው የሚለው ማለት ያንተ ነው እንዴ በቃ ይቅርታ ነው የሚባለው አይደለም ለምን እሱ ጋራ ላለመጣላት ማለት ነው እኔ ኃይል አለኝ ብሎ እንትን ሲል እኔ ኃይል ያለው ደግሞ ከጀርባ ከመጣ ሌላ ችግር ይፈጠራል ማለት ነው እና የኛ ሰው ነው ምንም አይደለም ተሳስቶ ነው አንተ ስላላወቀ ነው አንተ ብዬ አሸነክ ማለት ነው በቀላሉ ችግሩ ይፈታል ማለት ነው ሁለተኛ ሳ ነገሩ ጠጠርና ጠንከር ታለ ሸፋ ይመጣል ማለት ነው ተሰሚነት ያላቸው ሰዎች አገር ሽማግሌዎች መሻይኾች ይላካሉ እንደዚህ ሆኗልና እስቲ አንድ በሉት ይባላል እነሱ ሲመጡ ለምን አትርቁልኝ ነበር ይመጣ ነበር ይላል ተቀላሉ ማለት ነው ከዛ ደግሞ ጠንከር ካለ የሰገግቦች ጉበኞች ከሆኑታ እነሱ ደግሞ የገንዘብ ቋንቋ ነው የሚገባቸው ማለት ነው ተፈር ያለ ነገር ይዘህ ቦርሳ አበጥ ብሎ ከመጣ ምንም አይደለም ይፈታል እነዚህ ነገሮች አላህ ጋር ለተጋጩ ሰዎች ይጠቅማሉ መፍትሄ ሊሆኑ ይችላሉ ምን ሊሆን አላህ ጉቦ ይቀበላል ወይስ አላህ የሚፈራው ነገር አለ ዘሬ ተተቀየመኝ ችግር ያመጣብኛል የሚባል ነገር አለ ሁሉም ነገር ቦታ የለም ምን ይንሶሩን እነዚህ ሁሉ ተሞክረው ደሞ እንቢ ካለሳ ሌላው አማራጭ የመጨረሻው አማራጭ ጉልበት ካለ ያለ የሌለህን ጉልበት አስተባስበን መሳሪያን ታጥቀህ እኔም ወንድ ነኝ ናቶሎ ማለት ነው ተባባሪ ዘመዶችም ወዳጆችም ካሉ እንዲህ አይነት ችግር ተፈጥሯልና ቶሎ ቶሎ ስላቸዋል ያጎዳ ከስ ልጆችን እዛ አንተም ጀይሽ ተፈጥራለ ማለት ነው እዛ ጊዜ ያበላሸኛል ብሎ ይፈራል አይደለም እነዚህ ሁሉ የእናንተ መጣለያዎች ናቸው የደካሞቹ መገላገያዎች ናቸው እኔ ዘንድ ግን እኒ ሁሉ መፍትሄዎች አይጠቅሙምና እኔ ጋራ የሚበጀው እህን ጊዜ አቅማችሁን አውቃችሁ የምላችሁን መስማትና መቀበል ብቻ ነው ያለባችሁ ይህን ካላደረጋችሁ ግን ቀደም ሲል እና የተጠቀሱት ነገሮች ሁሉ እንደማያድኗችሁ ከወዲሁ ነው የማረጋግጥላችሁ ይላል እና እንግዲህ አላህ Subhanahu Wa Ta'ala ታሪክን እንደ ታሪክ ሲነግረን የቀድሞዎቹን ህዝቦች እንዴት እንደተሳሳቱ ለምን እንደጠፉ የሚነግረን እነሱን መኮነንና መስደብ አይደለም አላማው እነሱ የሆኑትን ሆነዋል ግን እኛ በተረኝነት የምንመጣው በእነሱ መስመር እንዳንገብ እንዳንገባና እንዳንጠፋ ነው ባልንጀራ ሲጣማ ለኔ ብለስማ እንደሚባለው የትናንቶቹ ደንበኞቻችን የወደቁት በዚህ ምክንያት ነው እናንተ አዲሶቹ ደንበኞቻችን ደግሞ በዚህ መስመር እንዳትጠፉ ይህን ታሪክ ወቁና ተጠንቀቁ ለማለት ለኛ ነው መልእክቱ ማለት ነው ይህን ታዲያ የአላህን መልእክትና ምክር ተረድተናል ከነሱ የስተት ጎዳና እርቀናል የሚለው ጥያቄ ሲነሳ ሁሉም ያው መልሱን የምናውቀው ነገር ነውና የነሱን ፈለግ እየተከተለ ስለሆነ አሁንም እድል አለን ወደ ጌታችን መመለስና መታረቅ ነው የሚበጀን ነው ወሰለላሁ ዐለ ነብይ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ